እነሆ ዛሬም ባላህ ፈቃድና ባላህ ውዴታ የለሰረቡን የረመዳን ልዩ ዝግጅታችንን ይዘን ዳግም ተመልሰን ተገናኝተናል። አልሐምዱሊላሂ ረብል ዓለሚን። በዛሬው ፕሮግራማችን እንግዲህ አሉ ጀማዓዎቻችን የፈንኪም ሬዲዮ በዛ ብለን ነው ዛሬ የገባ ነው። እስቲ በቅድሚያ ወደ ዳዒ አብዱልሐኪም ሽብሪ እስቲ ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁት የፈንኪም ተከታዮች እንድናችሁ ኢንሻአላህ ዶክተር ስሌማን ደግሞ ዛሬ ያው ጠፋ ብሎ መጥቷል። ወደ ሸገር ነው እንግዲህ ለስብሰባ ሄዶ ነበረ። ከዛ እንደተመለሰ ዛሬ ማታ በቀጥታ ወደ ስቱዲዮ ነው የመጣው። እንግዲህ ከሰላቱ ተረሒ በኋላ በቅድሚያ እስቲ ሰላም በላቸው አድማጮች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተጠፋፋን። እንኳን በዛው የረመዳንም እንኳን አደረሳችሁ አላልኩም። በዚህ ከደ መንገድ ደግሞ በዚህ አጋጣሚ ተጠቅሜ እንኳን አደረሳችሁ እላችኋለሁ። ኢንሻአላህ ተገናኘን። አላህ እንኳን በሰላም አገናኘን ኢንሻአላህ አየ ጀዛኩም ላ ኸይረን ኢንሻአላ እንግዲህ ዛሬ ያው ሶስታችንም ሆነን በየፕሮግራሞቻችን ጣልቃ አንዳንድ ጥያቄዎችንም እያነሳን እየተዋየን እንሄዳለን። ከዛ ውጭ እንግዲህ የተለመዱ ፕሮግራሞችንም የተለመዱ ሶስት ፕሮግራሞችንም አዘጋጅተንላችኋል። በቅድሚያ የሚቀርብልን የጾም ትምህርቶችን የምንማርበት የሻህሩ ረመዳን ፕሮግራም አለ። ከዛ ውጭ ደግሞ ሀረር አካባቢ ረመዳኑ ህዝቡ እንዴት ነው የሚያሳልፈው የሚልም አለ። ከዛም ከሀረርም ወጣ ብለን ወደ ዱባይ የምንሄድና ዱባይስ ረመዳኑን እንዴት ነው እህቶች ማሳለፍ የያዙት የሚለውንም እንቀኛለን ከዛ ውጪ ደግሞ አንድ ወቅታዊ ወቅታዊ የሆነ ፕሮግራም ይዤላችሁ መጥቻለሁ። የስድስተኛው ዙር የጥያቄና መልስ ውድድርም አለ። በእነዚህ ፕሮግራሞች እንግዲህ አብረን እየተዝናናን ቁም ነገር እየጨበጠን አብረን የምንሄድ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ የሚለው አክብሮታዊ ግብዣችን ነው። ቢስሚላህ ራህማን ራሂም الحمد لله الذي خلق السماوات والأرض وجعل الظلمات والنور ثم الذين كفروا بربهم يعدلون هو الذي خلقكم من طين ثم قضى أجلا وأجل مسمى عنده ثم أنتم تمترون وهو الله في السماوات وفي الأرض يعلم سركم وجهركم ويعلم ما تكسبون وما تأتيهم من آية من آيات ربهم إلا كانوا عنها معرضين فقد كذبوا بالحق لما جاءهم فسوف يأتيهم أنباء ما كانوا به ما كانوا به يستهزئون الصلاة والسلام عليك صلى الله عليه وسلم ተመልሰን መተናል። ውድና የተከበራችሁ አድማጮቻችን እየተካተላችሁ ያላችሁ ዘወትር ዕለተ ሮብ ከፈንኪም ስቱዲዮ በቀጥታ የሚተላለፍላችሁን ልዩ የረመዳን ዝግጅታችን ነው። ኢንሻአላህ እንግዲህ ያው ወቅቱም ረመዳን ነው። ረመዳን ደግሞ የቁርአን ወር ስለሆነ ቁርአንም እንግዲህ እየቀራን እያደመጥን አብረን እንሄዳለን ማለት ነው። እስቲ ወደ ዶክተር ሱሌማን መጀመሪያ ልምጣና ዶክተር ሱሌማን እስቲ ከአዲስ አበባ ምን ይዘህልን መጣ? ወሬም ይሁን information ም እስቲ ይሁን መቼስ ያው ጋዜጠኛ ብዙ ጊዜ ወሬ ነው የሚፈልገው አይደል? information ኦች ካሉ ይሄ ደግሞ በጣም ለየት ያለ ወሬ ነው። አንተ ደግሞ የምጠይቀኝ የዲን ወሬ ነው የምትፈልገው አንተ ሁሌ። ትክክል። አዎ፣ እዛ ስብሰባ ላይ እንግዲህ ከጠቅላይ ሚኒስትሩ ጋርም ከኦሮሚያን ፕሬዝዳንት ጋር ተሳትፈ እንደመጣህ ነው የማውቀው። እስቲ እዛ ላይ ስለ ዲን ያነሳችሁት ነገር ካለ በጣም ደስ የሚል ስብሰባ ነውና ደግሞ በዛ አጋጣሚ በጣም ደስ የሚል ነገር ስለ ዲን ጉዳይ በጣም ትኩረት ተሰጥቶ ነበር። ስለዚህ የፈለገውን ሰው ማለት ነው ለእስልምና ተቆርቋሪ የሆነ ሰው እስልምናን እንደ ድሮ ሳይሆን ፍራቻ ከሰው የሰው ፍራቻ ሆነን ደግሞ እስልምና ወደኋላ እንዳንል በጣም ግልጽ ወጥቶ ነው የተነገረው። ስለዚህ እኛ ጋር ብቻ ፍራቻ ሆኖ እንዳይቀር ሁሉም ሰው ለእስልምና የሚያስብ ሁሉ ለእስልምና አንድ ነገር መስራት እንዳለበት በዚሁ ማስተላለፍ ፈልጋለሁ በኩሌ ማለት ነው። አየ ይዛኩም ላሁ እዛ ላይ ያነሳቸው ጥያቄዎች ነበሩ አሉ። እስቲ ምን ምን ነበር ያነሳው? ጠቅላይ ሚኒስትሩን በቀጥታ የጠየቀው ጥያቄ አለ ተብሏል። ከዲን ጋር በተያያዘ እሱ በዛ ላይ እኛ ስለ ዲን ጉዳይ ማለት ነው እዚህ አገር ውስጥ ዲም በዲም በኩል ሁሉም ሰው ዑለማዎቻችንም በፊት በጣም ጫና ስለነበሩ ስለዚህ ጉዳይ ላይ ፍራቻ አላቸው ታውቃለህ። ስለዚህ አሁን ደግሞ የዲን ጉዳይ ላይ ማንም መግባት እንደሌለበት ዲን አባቱ የዲን ባለቤት ናቸው። ለአገርም እኛ ነው ባለቤት። ስለ አገር ጉዳይ እኛም ያገባናል ያገባናል። ስለዚህ ዲናችን አባት እኛ ነን እንደ ድሮ የዲን አባት ሌላ ሰው ብለን መቁጠር እንደሌለብን ግልጽ ሁላ በዚህ ላይ በጣም ተጨብጠን እኛ የመጣ ነው። በጣም አሪፍ ነው። ያነሳችሁት ጥያቄስ በተለየ መልኩ የለም። አሁን በአሁኑ ሰዓት እንግዲህ አሁን ቀደም በነበረው አገዛዝ በሃይማኖታችን ላይ በዲናችን ላይ የነበረው ጫናና አሁን እንዲነሳ የጠይቃችሁት ነገር አልነበረም? እሱ እንትን በኮሚቴ ነው የተጠየቀው። በኮሚቴ በኩል ደግሞ ለማይን ተተክቶ ለሱ ጥያቄ ያቀረቡት አሉ። እሱ ገና ነው በግልጽ የሚነገረው ማለት ነው። ኢንሻአላህ አየ ጀዛኩም ኸይረን እስቲ አሁን ደግሞ ወደ ወንድም አብዱልሐኪም ልምጣና ከረመዳን ጋር የተያያዘ እስቲ ለየት ያለ መልእክት ካለ በተለይ ደግሞ ቅድም ወደ ስቱዲዮ ከመግባታችን በፊት ቁጭ ብለን ስንወያይ በትናንት ምሽት ባሰገድከው ተራፊ ላይ አንድ አያት አለች ስትል ነበረ ቅድም እና እስቲ ያቺ አያት ምንድነች ምንድነው እስቲ የምታስተላልፈው መልእክት ለአድማጮችም እንድታካፍልን ፈልጌ ነው ኢንሻአላህ ለኔና ለዶክተር ስለይማን ነግረን ስለነበረ እስቲ ለአድማጮችም ኢንሻአላህ ያቺ አያ ወለቀድ ኩዚበት ሩሱሉ ሚን ቀብሊከ ፈሰበሩ ዓላ ማ ኩዚቡ ወኡዙ ሐታ አታሁም ነስሩና ወለቀድ ጃአከ ሚን ነበኢ ልሙርሰሊን ነው የምትለው አያ መልእክታ በእርግጥ ያቺ ላሙል ቀሰም ትባላለች ወለቀድ ኩዚበት ሩሱሉ ሚን ቀብሊከ አንተን አልፎ የነበሩት ነቢያቶች ልክ ያው እንደ አሸዋችሁ ናቸው ሰዎቹ ውሸታም ብሎ ሰዎቹ ቃልን አልተቀበሉባቸውም። የረሱልን ከአንተ በፊት የነበሩት ረሱሎችን አልተቀበሏቸውም። ህዝቦቻቸው ወለቀድ ኩዚበት ሩሱሉ ሚን ቀብሊከ ፈሰበሩ አላ ማ ኩዚቡ ያ እምቢ በተባሉበት ውሸታም እንደተባሉ ወሰዱ ውሸትም ተብሎ እሺ ተቀብለናል ሌላ ምናምን ብሎ ሰው አንተ ስትሰደብ እንዴት ነው እሺ ሌላም ጨምሮ ነገር አለ አለህ ምናምን ትላለህ አዎ ጨረስክ ምናምን ልክ እንደዛው ወስደዋል እነሱ ወለቀድ ጃአከ ሚን ነበኢል ሙርሰሊን ያው አንተም መጥቷል እንደነሱ ትግስት እንዲኖር ማለት ነው መጥቶልሃል የሚለው ነው ሌላው አንቀስ ደግሞ ወተቁ የውመን ቱርጀዑነ ፊህ ኢለላህ የሚለው እናንተ ሰዎች ሆይ ወተቁ የውመን ቱርጀዑነ ፊህ ኢለላህ ወደ አላህ የምትመለሷትን ቀን ፍሯት ثم توفى በዛ ቀን ውስጥ በዛ የምትመለሱበት ቀን ውስጥ ሁሉም ነፍስ የምትሰጣበትን የሰራችውን በዱንያ ላይ የምትሰጥ ቀን ናትና ያቺን ቀን ፍሯት ነው የሚለው አዎ እንግዲህ ይህን ያን ሰዓት እ፣ ስናወራ ያለ ምክንያት አይደለም አይደል እንደ ያነሳው ከፈንኪም ጋር አያይዟት ማለት ዶክተር ያነሳት አዎ፣ በጣም ደስ ይላል። እ፣ ስለዚህ ሁሉም ሰው ለ- እ፣ ለእስልምና አንድ ነገር መስራት አለበት። እየሰራውን ነው ነገ ለማግኘት የሚጥረው ማለት ነው። ዛሬ ያልተሰራ ነገር ደግሞ ነገ ያገኛለሁ ብሎ ማሰብ በጣም የማይጠበቅ ነገር ነው። ስለዚህ ዛሬውኑ ሜዳም አሁን ነው፣ ፈረስም አለ። ስለዚህ ዛሬ መስራት አለብን። ስለዚህ ለእስልምና መስራት ዛሬ ነው። ደግሞ ለእስልምና መስራት ለሰው እንዳይሆን ለአላህ ነው። ስለዚህ ለእስልምና የጋራ አይደለም አይደል? እስልምና ለሁሉም ሰው አንድ አዎ ሰው ካልሰራ ደግሞ እሱ አልሰራም ብለን እኛ ምን ተዋረለም። እስልምና የፈለገው ሰው በእስልምና ሰርቶ ለራሱ ማግኘት አለበት እንጂ ሰው እከሌ እኮ ትተዋል እከሌ ደግሞ አልሰራም ብሎ አንተም ከተቀመጥክ ነገ ደግሞ የምታገኘው ነገር የለም። አዎ ለምን በከሌ ላይ ብቻ አይደለም ዋጅብ ያደረገው ሁላችንም ያዩ አለዚነ አመኑ ስላለ ሁላችንም ስለምንገባ ነው። ሴትም ሆነ ወንድም ሆነ ትንሽም ሆነ ትልቅም አዋቂም ሆነ ያላዋቂ። ስለዚህ ያላወቅም ለማወቁ መጣር እስልምናውን ለእስልምና እየሰራ ነው። ያወቀውን ደግሞ በያወቀውን መስራት ለእስልምና እየሰራ ነው። ያለው ደግሞ መስጠት ደግሞ ለእስልምና እየሰራ ነው፣ ለአንድ ሰው እየሰራ ነው ማለት ነው። ስለዚህ ለእስልምና ሁላችንም መስራት አለብን። እስልምና ሁላችንም እንረባረብ ነው። አንዱ በሰራበት አንዳችን ምንተችት ከሆነ አዎ የምን ለዲን ይሰራልም በዲን ላይ እንትን እያለ ነው ካለ አንተ አዋቂ ሆነ ከተቀመጥክ እሱ የሚሰባብር ከሆነ አንተ አዋቂ ደግሞ በተቀመጥክበት እስልምና እየገደልክ ነውና አንተ አዋቂ ተነዝና እውቀትህን አካፍለን ነው ምንልህ። ያ እየሰባበረው ይሻላል ነው የምትለው። አውቆ ዝም ብሎ ቁጭ ከሚል ያኛው እየሰባበረ ትንሽም ቢሆን መልእክት ያስተላልፈው ይሻላል ነው ይሻላል። አዎ አየህ ጀዛኩም ላሁ ኸይረን ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን አሁን በቀጥታ ወደ ዛሬው የመጀመሪያው ፕሮግራማችን እናምራለን ይህ ፕሮግራማችን እንግዲህ ረመዳንን ምክንያት በማድረግ በእስቷት አቡ ሀይደር ሲቀርብልን የነበረው የጾም ትምህርቶች ነበሩ በባለፈው ፕሮግራማችን ላይ እንግዲህ ረመዳን የሚያስገኘው ትሩፋቶች ብሎ ወደ አራት ነጥብ ነግሮ ነበረ ዛሬ ደግሞ ከአራተኛው ይጀምርና እስከ መጨረሻው ከነገርን በኋላ አያይዞ ደግሞ ጾሙ በማይ ላይ ነው ዋጅብ የሚሆነው የሚለውንም ርዕስ ያነሳል እስቲ ኢንሻአላህ አሁን ይህን ፕሮግራም ሰምተን ተመልሰን እንመጣለን ሁላችሁም በያላችሁበት ቦታ ጠብቁን أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه وسلم أجمعين السلام عليكم ورحمة الله وبركاته ودنا يتكبراته مسلم وندموچنا እህቶቼ እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ ፈሊላህ ልሐምዱ ወልሚና እኔ በጣም ደህና ነኝ። የዓለማቱ ጌታ አላህ የተመሰገነ ይሁን። ኢንሻአላህ ወደ ክፍል ሶስት ፕሮግራማችን በቀጥታ እንገባለን። ኢንሻአላህ ባለፈው ክፍል ሁለት ፕሮግራማችን ላይ የጾም ጠቀሜታው ምንድን ነው የሚለውን ነጥብ አንስተን በትንሹ አምስት ነጥቦችን ተመልክተናል።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 ረመዳን رمضان يا حبيب رمضان رمضان ليتك دوما قريب ስድስተኛ ሌላው የጾም ጥቅሙ ምንድን ነው ከተባለ አስያሙ የሽፈዑ ሊሳሒቢሂ የውሙ ልቅያማ የቅያም ቀን በዕለተ ትንሣኤ ለባለቤቱ አማላጅ ይሆናል ጾመኞች ጾማቸው ያማልድላቸዋል አላህ ዘንድ አማላጅ ይሆናል ነው ይህም ትልቅ ጠቀሜታ ነው ያለው فعن عبد الله بن عمرو رضي الله عنهما أن رسول الله صلى الله عليه وسلم قال كعبد الله بن عمرو عند تلالفه የአላህ መልእክተኛ ምን አሉ? አስያሙ ወልቁርአኑ የሽፈዓኒ ሊልዓብድ ጾምና ቁርአን ለአንድ አላህ ባሪያ የቅያም ቀን አላህ ዘንድ ያማልዱለታል። የቁሉ ሲያም ጾም ምን ይላል? ረቢ ኢኒ መናዕቱሁ ጣዓመ ወሸራበ ቢነሃር ጌታዬ ሆይ በቀኑ ክፍል ላይ ምግብን ከመብላት ውሃን ከመጠጣት ከልክየው ነበር ይላል ጾም። ፈሸፊዕኒ ፊህ ስለዚህ ዛሬ እሳት እንዳይገባ እባክህ አማልደኝ ጌታዬ፣ ለእሱ አማላጅ ልሁን ይላል። ወየቁሉ ልቁርአን ቁርአን ደግሞ ምን ይላል? ለባለቤቱ ለሚቀራው ሰው ረቢ መናዕቱሁ ነውመ ቢለይል ጌታዬ ሆይ እኔ በሌሊት እንቅልፍን ከልክየዋለሁ እኔን እንዲያነበኝ በማድረግ ፈሸፊዕኒ ፊ ስለዚህ ዛሬ በጭንቁ ቀን አማልደኝ ለእሱ አማላጅ እንደሆነው ፍቀድልኝ ፈየሽፈዓኒ ፈዩሸፈዓን ሁለቱም መልጃቸው ተቀባይነትን ያገኛል ያማልዱለት አለ ባለቤቱ ስለዚህ ጾመኞች ጾማቸው የቅያም ቀን ምንድን ነው ያማልድላቸዋል ረዋሁ አሕመድ ወሰሐሐሁ አልአልባኒ ጥቅም አለው ማለት ነው። እኛ ንስሐ የምንገባው ቀጥታ ጌታ አላህን በመለመን በምላሳችንም በልባችንም በመዋደቅ ያ ረቢ እስከ ዛሬ ድረስ ለሰራነው ኃጢአት ሁሉ ይቅር በለን፣ አንተ መሐሪ ነህ። ኃጢአትን ካንተ ውጪ ሌላ ማንም የሚምር የለምና በድብቅም በይፋም የሰራነውን ኃጢአታችን ሁሉ ማረን በማለት በሰላትም ሆነ ወይንም ደግሞ በ normal ሰዓት በቀንም ሆነ በሌሊት በየትኛውም ስፍራ ሆነን ቀጥታ እንጠይቀዋለን። ትምረን ዘንድ ግን በእከሌ ይሁንብህ ብለን አማላጅን ጣልቃ እናስገባም። ምክንያቱም እንኳን ጸሎታችንን ወደ እርሱ ሊያደርስልን የሚችል አማላጅ ልንመርጥ ይቅርና ሳንናገር እንኳ የልባችንን የሚያውቅ ጌታ ነው። ስለዚህ ያለው አማራጭ ሰውየው በመስጊድም ሆነ በቤት በመንገድ ላይም ሆነ በመኪና ውስጥ በጠዋትም ሆነ በማታ በመኖሪያ አድራሻውም ሆነ በክፍለ ሀገር ልቡን ብቻ ከጌታ አላህ ጋር በማስተሳሰር ያ ረቢ እስከ ዛሬ ለፈጸምኩት ኃጢአት ሁሉ ያንተን ምህረት እጠይቃለሁ ካንተ ሌላ ኃጢአትን የሚምር የለምና ወንጀሎችን በጠቅላላ በግልጽም በስውርም የሰራሁትን ሁሉ ማረኝ አንተ ኃጢአትን ሁሉ የምትምር ጌታ ነህና ይላል ይህንን ማለት ኃጢአትን ያስምራል ነው ባጭው ወደ ትምህርታችን እንመለስ ሰባተኛ ሌላው የጾም ጥቅሙ ምንድን ነው ሰባተኛ አስያሙ ሰበቡን ሊድኹል ጀና ጀነት ለመግባትም ሰበብ ነው። ኃጢአት ያሰርዛል፣ ከጀሃነም እሳት ይከላከላል። በተጨማሪ ጀነትም ለመግባት ሰበብ ነው። ምክንያቱም ከጀነት ስምንት በራፎች ወይም ከጀነት ስምንት በሮች መካከል አንዱ ማን ነው? ባቡር ረያን ነው የሚባለው። አረያን ተብሎ የሚጠራ ደጃፍ ነው። በዚህ በር በኩል የሚገቡት ማን ናቸው? ጾመኞች ብቻ ናቸው። VIP በሉት፣ የአኼራ VIP ነው። ለጾመኞች ብቻ ተብሎ ለነሱ መግቢያ የተዘጋጀ VIP አለ። ይህን በተመለከተ ፈዓን ሰህል ብን ሰዕድ ረዲየላሁ አንሁ ከሰህል ብን ሳዕድ እንደተላለፈው قال قال رسول الله صلى الله عليه وسلم ረሱል صلى الله عليه وسلم ምን አሉ? إن في الجنة بابا يقال له الريان በጀነት ውስጥ አንድ በር አለ አረያን ተብሎ የሚጠራ يدخل منه الصائمون يوم القيامة ነገ የቂያም ቀን በዕለተ ትንሣኤ ጾመኞች ብቻ የሚገቡበት ነው لا يدخل منه أحد غيرهم ከነሱ ውጪ ማንም አይገባበትም ይቃል ይባላል የዛኔ أين الصائمون በምድራዊ ህይወታቸው እያሉ ጾመኛ የነበሩ የአላህ ባሪያዎች የታላችሁ ይባላል። በክብር ተጠርተው በ VIP በ special باب እንዲገቡ ይደረጋሉ። فيقومون ከዛም እነሱም ይነሳሉ ለመግባት ላ የድኹሉ ሚንሁ አሐዱን ገይረሁም ከእነሱ ውጭ ማንም አይገባምና ፈኢዛ ደኸለ አኺረሁም የመጨረሻው ሰው በሱ በር ከገባ ኡግሊቀ በሩ ይዘጋል። ፈለም የድኹል ሚንሁ አሐዱን አንድም ሰው ማንም አይገባም ጾመኛ ያልሆነ በሌላ በር አላህ አዝኖለት ካስገባው እንጂ ይሄ ለጾመኞች ብቻ የተዘጋጀ አንድ በር ነው። ረዋሁ البخاري ወሙስሊም። ስለዚህ ጾም ይሄ ጥቅም አለው ማለት ነው። በክብር ትጠሪያለሽ ማለት ምን ማለት ነው? ለብቻሽ ጀነት መግቢያ VIP በርን አላህ አዘጋጅቶልሻል ጌታሽ። በዚህ ዱንያ ላይ ለሱ ብለሽ ከጾምሽ ነው። ይሄ ትልቅ ኒዕማ ነው። አላህ ይወፍቀን። ስምንተኛ ለሷኢሚ ፈረሐታን ሁለት ደስታን ማግኘቱ ሁለት ደስታን ያስገኛል። فعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة بتلالف حديث يا الله ملك تنيا من إلى ሊሳኢሚ ፈርሐታን ጾመኛ ሁለት ደስታ አለዋል ጾመኛ የሆነ ሰው ሁሌ ይሄ ደግሞ ሐቂቃ የምናየው እውነት ነው የፍረሑማ የሚደሰትባቸው የሆኑ ሁለት ደስታዎች አሉት አንደኛው ኢዛ አፍጠረ ፈሪሃ አፍጥር ላይ ሲደርስ ይደሰታል ሐቅ አይደለም አፍጥር ላይ በሚያፈጥርበት ሰዓት የደስታ ስሜት ውስጡ አለ። በመከፋት አይደለም የሚያፈጥረው። ራሱ ኢፍጣሩ ደስታን ይፈጥርለታል። ሁለተኛ ወኢዛ ለቂየ ረበሁ ፈሪሐ ቢሰውሚሂ ነገ የቂያም ቀን በፍርዱ ቀን በፍርድ ሚዛን ጌታውን ሲገናኝ ዱንያ ላይ ጾመኛ ሆኖ በማሳለፉ በጾሙ ይደሰታል። ለምን ታላቅን ሽልማት ሊሰጠው ነዋ። እዚህ ዱንያ ላይ ሲያፈጥር ይደሰታል። አኼራ ላይ ደግሞ ጌታውን ሲገናኝ ምንዳውን ሊቀበል ሲል ማለት ነው ሁለት ደስታን የሚያስገኝ ዒባዳ ነው ዘጠነኛ ዘጠነኛ ለየት የሚያደርገው خلوف فم الصائم أطيب عند الله من ريح المسك فم الصائم የጾመኛ ሰው የአፉ ሽታው ክርፋቱ አላህ ዘንድ ከሚስክ መዓዛ በላይ የተሻለ ሆኖ መገኘቱ በጾሙ ሰበብ ነው እንግዲህ የአፍጠረን ያለበት ሰው ማለት አይደለም እዚህ ጋር የተፈለገው ጾመኛ ሰው በጾም ወቅት ላይ ከውስጡ የሚወጣው የከረፋ ሽታ አላህ ዘንድ ግን ከሚስክ በላይ መዓዛ አለው ተግባባን ይሄንን ነው እንግዲህ የሚያስቀምጠው ማለት ነው ይህንን በተመለከተ فعن ابي هريره رضي الله عنه قال قال رسول الله صلى الله عليه وسلم እና ይሄንን በተመለከተ ከአቢ ሁረይራ የተላለፈው ሐዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? ወለዚ ነፍሱ ሙሐመድን ቢየዲህ አለ የሙሐመድ ነፍስ በእጁ በሆነው ጌታ በአላህ እምላለሁ ለኸሉፉ ፈሚ ሳኢሚ የጾመኛ ሰው የአፉ ክርፋት አለ የጾመኛ ሰው የአፉ ሽታ አጥየቡ ዒንደላሂ ሚን ሪሒል ሚስክ አላህ ዘንድ ከሚስክ መዓዛ በላይ እጅግ ያማረ ነው ይላሉ። ቡኻሪና ሙስሊም የዘገቡ ሰሒህ ዘገባ ነው። አላህ ዘንድ እጅግ የተሻለ ነው። ለምን? የአፉ ክርፋት በጾሙ ሰበብ ነው የሆነው። ከዚህ በላይ ከሚስክ መዓዛ በላይ አላህ ዘንድ ግን ቦታ አለው። አስረኛ ሌላው ጥቅሙ ምንድነው? ዱዓኡ ሳኢሚ ሙስተጃብ የሆነ ሰው ዱዓው ሙስተጃብ መሆኑ ነው። አላህ ዘንድ ተቀባይነት አለው። የጾመኛ ሰው ዱዓ አይመለስም ነው። ይህንንም ከአቢ ሁረይራ ረዲየላሁ አንሁ በተላለፈ ሐዲስ ቃለ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ምን ይላሉ? ሰላቱ ዳዕዋትን ሙስተጃባት ሶስት ዱዓዎች ተቀባይነት አላቸው አይመለስም አሉ። አንደኛ ዳዕወቱ ሳኢሚ የጾመኛ ሰው ዱዓ የጾመኛ ሰው ዱዓ አላህ ዘንድ ተቀባይነት አለው፣ ተመላሽነት የለውም። ስለዚህ ጾም ምንድነው? አላህ ዘንድ ዱዓው ተሰሚነት እንዲያገኝ የሚያስችል ኃይል ነው። የመጨረሻ አስራ አንደኛ በአስራ አንድ ላድርገው ብዙ አሉ እዚህ ቦታ ላይ من ختم ለሁ بصيام بصيام يوم دخل الجنة የመጨረሻ ቀኑ ጾም ሆኖ ሐያቱ በጾም የተጠናቀቀለ ሰው ጀነት ገባ ዛሬ ጾምና ጾም ላይ እያለ ቢሞት ወይ ደግሞ ዛሬ ጾሞ ማታ አፍጥር ላይ ቢሞት የነገ ቀን ሳይደርስ ማለት ነው የመጨረሻ ቀኑ በጾም የተጠናቀቀለት ሰው ቀጥታ ጀነት ገብተዋል። فعن حذيفة رضي አንሁ አን عن ሰለላሁ صلى الله عليه ከሁዘይፋ በተላለፈው ሐዲስ የአላህ መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? መን ሷመ የውመን ኢብቲጋአ ወጅህላህ የአላህን ፊት ፈልጎ አንድ ቀንን የጾመ ሰው ሁቲመ ለሁ ቢሃ እለቱ ወይም ደግሞ ዕድሜው በዛ ቢከተምለት መጨረሻው ቢሆን ደኸለል ጀና ጀነት ገባል رواه احمد وصححه الالباني شيخ الالباني صحيح مونو قال إمام أحمد بمسندات شون يقلصه وفي روايه اخرى بل لا زقبا من دلنا يتبالوا من ختم له بصيام يوم يريد به وجه الله يا الله أنفت في تمفلق هنا የመጨረሻ እለቱ ወይም የመጨረሻ ቀኑ በጾም የተከተመለት ሰው በጾም የተጠናቀቀለት ሰው አድኸለሁ ላሁ ልጀና ጀነት አስገብቶታል አላህ ጀነትን ያስገባዋል ነው የመጨረሻ ኺታሙ ጾም የሆነ ማለት አላህ ይወፍቀን።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 ከአምስቱ የእስልምና ማዕዘናትም ራሱን የቻለ አንድ ማዕዘን ነው። የረመዳንን ወር ጾም ግዳጅነት አምኖ ያልተቀበለ ሙስሊም ሙስሊም ተብሎ አይጠራም። በቁርአን ህግ የካደ ካፊር ነው የሚባለው። ሱና ሳይሆን ምንድነው ግዳጅ ነው ነው የሚባለው። አንድ ከአምስቱ የእስልምና ማዕዘናት ራሱን የቻለ አንድ ማዕዘን ነው፣ አንድ ሩክን ነው። ጾም ግዳጅ መሆኑን የሚያመላክቱ ብዙ ማስረጃዎች አሉን። ከነዚህ መካከል በሱረቱል በቀራ ላይ የሚገኙ ሁለት አንቀጾች አሉ። የመጀመሪያው ሱረቱል በቀራ ማዕራፍ 2 ቁጥር 183 ላይ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ባሮቼ ሆይ ይላል ጌታ አላህ ምእመናኖች ሆይ كتب عليكم الصيام ጾም በእናንተ ላይ ተደነገገ ጾም በእናንተ ላይ ተጻፈ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም በእነዚያ ከእናንተ በፊት በነበሩት የቀደምት ነቢያት ህዝቦች ላይ እንደተጻፈውና እንደተደነገገው ጾምም ግዳጅነቱ በእናንተ ላይ ተጽፏል፣ ተደንግጓል። ዓላማውን ለዓለኩም ተተቁን ጌታችሁን አላህ ትፈሩት ትጠነቀቁት ዘንዳ ነው ይለናል። በዚህ አየት መሰረት ሁለት ነገር መረዳት እንችላለን። አንደኛ ጾም በግዳጅነት በእኛ ላይ መደንገጉን የረሱል ሰለላሁ ዐለይሂ ወሰለም ኡመት በሆኑት ላይ በእኛ ላይ ጾም ተደንግጓል። ሁለተኛስ ምን እንማራለን? ጾም በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተጀመረ አዲስ የአምልኮ አይነት ሳይሆን ከዛም በፊት በነበሩት ህዝቦች ላይ የነበረ ስርዓት መሆኑን እንረዳለን። ከማ ኩቲበ على الذين من قبلكم በእነዚያ ከእናንተ በፊት በነበሩት ላይ እንደተጻፈው ብሏል። ስለዚህ ድሮም መሰረት ያለው የነቢያት ዒባዳ ነው፣ አምልኮ ነው። አፈጻጸሙ ከይፍያው ሊለያይ ይችላል። ልክ ዛሬ እኛ ዘጠነኛውን ወር ሸህሩ ረመዳንን ሙሉ ወሩን ከፈጅር አንስቶ እስከ መግሪብ ድረስ እንድንጾም እንደታዘዝ ነው ሁላ የቀደምት ነቢያት የጾም ስርዓቱ በዚህ መልክ ላይሆን ይችላል። በተለያየ መንገድ ጌታችን አላህ ባሪያዎቹን ህግ ያወጣል፣ ይፈትናል። የሚፈልገውን ያዛል። አስሉ ግን ዋናው ነገር ጾም ትእዛዙ ከሱ ዘንድ ነው የሚመጣው። የሚጾመውም ለአላህ ሲባል ብቻ ስላዘዘን ማለት ነው። እናም ጥቅሙ ደግሞ ለዓለኩም ተተቁን እንዳለው አላህን መፍራትን ያወርሰናል። ጾመኛ ሰው ከትዕቢት ከኩራት ራሱን ያርቃል፣ ሲራብ ሲጠማ ማለት ነው። አቅሙን ያውቃል፣ ልኩን ይረዳል፣ ተቅዋን ያገኛልና ማለት ነው። ሌላው ሁለተኛው ማስረጃችን የረመዳን ወር ግዳጅነቱ እዚሁ ሱራ ሱረቱል በቀራ ቁጥር 185 ላይ አላህ ምን ይላል? ሸህሩ ረመዳን የረመዳን ወር ማለት አለዚ ኡንዚለ ፊህ ልቁርአን ቁርአን የወረደበት ወር ነው። ሁደን ሊናስ ለሰዎች ሁሉ መሪ የሆነውና ወበይናቲን ሚነል ሁዳ ወልፉርቃን ቅን መመሪያዎችንና እውነትን ከሐሰት ለይቶ የሚያሳይ የሆነው ቁርአን የወረደበት ወር ይህ የረመዳን ወር ነው። ፈመን ሸሂደ ሚንኩም ሸህር ከእናንተ ውስጥ አላህ ዕድሜ ሰጥቶት በጤና በሰላም ይህንን ወር ያገኘ ሰው ካለ ፈልየሱምሁ ይጹመው በማለት አላህ አዘዘ። በረመዳን ወር ላይ የተገኘ ሰው ጾሙን ምን ማድረግ አለበት? መጾም አለበት። ስለዚህ የረመዳን ወር ግዳጅነትን ከዚህ እንረዳለን ማለት ነው። ሐዲስ ላይም እንደዚሁ ረሱላችን ሰለላሁ ዐለይሂ ወሰለም ابن عمر رضي الله عنهما باستلالفه حديث سمعت رسول الله صلى الله عليه وسلم يقول የአላህ መልእክተኛ ረሱላችን ሰለላሁ ዐለይሂ ወሰለም እንደዚህ ሲሉ ሰማሁኝ አለ። ምን አሉ የአላህ መልእክተኛ? ቡኒየል ኢስላሙ ዐላ ኸምሲን እስልምና በአምስት ነገሮች ላይ ተመስርቷል አሉ።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 ከዛ ውጭ ደግሞ ረመዳን በማላይ ነው የሚወጅበው የሚለውንም ርዕስ አንስቶ አልቋጨውም። አላህ ከፈቀደ በሚቀጥለው የለተ አርቡ ፕሮግራማችን ዝርዝሩን ይዞልን የሚመጣ ይሆናል ማለት ነው። አሁን ደግሞ እስቲ ወደ ዶክተር ሱሌማን እንዲሁም ወደ ዳዒ አብዱልሐኪም እመጣለሁ። ጥያቄ ጠይቃቸዋለሁ። መቼስ ያው መቼስ ያው ረመዳን ወር ሲመጣ ብዙ መጠቀም እንዳለብን የታወቀ ነው። ይሄ ወር ሳንጠቀምበት ማለፍ እንደሌለበት ግልጽ ነው። በተሻለን አቅም ሁሉ መስራት እንዳለብን ነው። በተለይ ደግሞ የዶክተር ሱሌማን ፕሮግራም በፈንኪም ሬዲዮ የሚቀርበው የስኬት ጎዳና አለ። ያ ፕሮግራም እንግዲህ እንዳለ ሆኖ አሁን ደግሞ እስኪ ረመዳን ላይም ስኬታማ መሆን ስለሚጠበቅብን በምን አይነት መልኩ ብናሳልፍ ነው ረመዳኑን ተጠቃሚ ሆነን ሊሳካልን የሚችለው? ጥሩ ጥያቄ ነው። አንድ በዚህ ወር መጠቀም እንዳለብን አንድ ይሄ ወር ራሱ አላህ የሰጠን ጊዜ እንደዚሁ ዝም ብሎ አይደለም። ለምን አላማ አላት እቺ ራሱ ማለት ነው። ስለዚህ አንድ የአመቱ ባጀት የአመቱ proposal ሁላ በዚህ ውስጥ ነው የሚለቀቀው። ስለዚህ ለስኬት ጎዳናም እኛ ፕሮግራማችን ማለት ነው ለፕሮግራሙ ተከታይ ራሱ አንድ መጀመሪያ ላይ እነሱ ፕሮግራማችን አድማጮች መጀመሪያ ካለ ፕላን ካለ እቅድ ካለ እቅድ ይሄ ወር እንደዚህ ማሳለፍ የለባቸው። አንድ ይሄ ነው። ሁለተኛ ደግሞ ከዚህ ወር በሰከንድ፣ በደቂቃ፣ በሰዓት፣ በቀን አዲሱን ነገር ማቅሰም ግዴታ ነው። ለምን ይሄ የተጠቀመ ሰው ነው ያኛው የቀረውን 11 ወር መጥቀም ይችለው ማለት ነው። ስለዚህ ይሄ ስልጠና ሜዳ ነው። ለዚሁ ስልጠና ሜዳ ላይ በተለይ ደግሞ አሁን ማሰልጠን ያለብን አንደኛ ደረጃ ላይ የነፍስያችን አህዋል ነው። ስለዚህ ተዝጊያ ላይ በጣም ትኩረት መስጠት ያለብን ተዝጊያ ላይ ነው። ተዝጊያ ላይ በጣም ትኩረት መስጠት አለበት። በጣም ዳይን መከተል አለባቸው። ቁርአንን መከተል አለባቸው። ተፈኩሪና ተደብር በጣም ቦታ መሰጠት አለበት። አየህ የዛኩም ላኸረን ያው ደግሞ ወደ ወንድም አብዱልሐኪም ልምጣና እስቲ በዚህ ወር እስቲ ረመዳን ላይ ምን ለመስራት ነው ያቀድከው? እስቲ በቅድ ደረጃ ለራስ ያስቀምጥከው ነገር ካለ አላህ ሱብሃንአላህ አላህ ለኔ ያግራልኝ። እኔ ወስያ ነው እንችለው ለኔ እኔ የምፈልገው ያቀድኩት ከሆነ አላህ ካገራልኝ አንድ አስር ጊዜ ቁርአንን ለማክተም ነው ሙሉ ወሩ ማለት ነው። አዎ አላህ ያግራልኝ። ግን ለሙስሊሞቹ መላ ሙስሊም የምጠቁማቸው ቁርአን የጨረሱ ይልቅ እንግዲህ እንደሚታወቀው ትግል ላይ ናቸው ለመጨረስ ብዙ ጊዜ ግን የሚሰማቸው አንዳንድ አሉ ያልጨረሱ እነሱ ደግሞ አንድ ፈለግ ነው የምጠቁማቸው ያ ፈለግ ደግሞ ልክ እነዚህ ቁርአን አውቆ የሚያነቡት አጅርን ፍለጋ አስር ጊዜ የሚያወርዱ ሀያም ጊዜ ቢጨርሱ አጅር እንደሚያገኙ እነዚህም እንደዛው ማግኘት እንደሚችሉ አንድ መንገድ አላቸው ያ መንገድ ምንድን ነው እነሱ የሚቀርቡበትን ቦታ ሁሌም አዳመጥ ከነሱ ጋር አሁን ደውሪ ተብሎ ልክ እንደ ጉርስም ውስጥ ቁርአን ይደማመጣሉ። አሁንም ትንሽ ቤቱን ይሞሉና ይሞሉና በየተራ ይቀራሉ። የዛን ጊዜ የማያቅ ሰው ደግሞ እነሱ አጠገብ ቁጭ ብሎ ሁሉም ሲቀራ ካዳመጠ ከነሱ ጋር እኩል ነው የሚካፈለው ማለት ነው አጅሩን። ይህንን መጠቀም ይችላል። እነሱም መሀል ደግሞ መሄዱ ጊዜው ካልተመቸው ወይም ከፈራ ሰው ይለያል ታውቃለህ ባህሪው ያ ደግሞ ቁርአን ያው ካሴቶች አሉ አብዱል ወዱድ አለ ጁሄኒ አለ አዎ ብዙ አሉ ደግሞ የበለጠ ሼክ ኸሊል መሐመድ አልሑሰሪ ከተል ነው ምለው ያው በዚህ ቦታ ሊጠቀም ይችላል ብዬ አስባለሁ ከፍቶ በማዳመጥም ያው አጅሩን ይቀድሳሉ ነው አዎ አየ ኢንሻአላህ እንግዲህ በቀደም ፕሮግራማችን ላይ አንተንም ወንድም ሐምዛም እንግዲህ አቅርቢያችሁ ነበረ እና ከዛን ቀን ፕሮግራም በኋላ እንግዲህ ከወደ አድማጮች ብዙ ጥያቄዎች መተው ነበረ። እነዛም ቁርአንን ከእናንተ በተጅዊድ መማር እንደሚፈልጉ ገልጸውልኝ ነበረ እና እኔም ኢንሻአላህ አላህ ካለ የረመዳን ጉርስ ሲወጣ እንጀምራለን ብያቸው ነበርና እንዴት ነው ልጆችን WhatsApp ላይ group ሰርተን ቁርአንን በተጅዊድ የማስተማሩ ነገር ይመቻል? አው ኢንሻአላህ ኸይሩኩም መን ተዓለመ አልቁርአን ወዓለመ ዘላለም ነብዩ በጠቆሙን ጎዳና ላይ መራመዳችን ግድ ይላል። ስለዚህ مستعدين ናችሁ ማለት ኢንሻአላህ ኢንሻአላህ ታየ جزاكم الله خيرا ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ፕሮግራማችን አሁንም ቀጥሏል። እስቲ አሁን አንድ ረመዳኑ ምክንያት በማድረግ ያዘጋጀውላችሁ ልዩ ፕሮግራም አለ። ይህም ፕሮግራም እንግዲህ ሀረር አካባቢ ያሉት ሙስሊሞች የረመዳኑ ወር እንዴት ነው ማሳለፍ የያዙት የሚለውን ፕሮግራም ኢንሻአላህ ሰምተን እንመጣለን። አሁንም አብራችሁን ቆዩ። ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ዛሬ በጥንታዊቷ የሐረር ከተማ እገኛለሁ። ሐረር ከተማ ከአዲስ አበባ ከተማ በደቡብ ምስራቅ በ625 ኪሎ ሜትር ርቀት ላይ የምትገኝ ጥንታዊ ከተማ ነች። በኢትዮጵያ ታሪክ ውስጥ ሐረር እንደ አክሱም የምትታይ ጥንታዊ ከተማ ነበረች። እንደ አውሮፓኑ አቆጣጠር በ969 ዓመተ ምህረት በአሚር ሑባብ ከተመሰረተች ጊዜ ጀምሮ ከሺህ ዓመታት በላይ እስላማዊ ከተማ ሆና ዘልቃለች። ሐረር በርካታ ያልተነገረ ታሪክ ያላት የዑለሞች የሙጃሂዶችና የበርካታ ቅርጾች ባለቤት ከተማ ነች። ሐረር ሙስሊም ያልሆነ ሰው ፈጽሞ የማይረግጣት ከተማ ነበረች። በዩኔስኮም በዓለም ቅርጽነት ተመዝግባለች። ሐረር የሰላም የፍቅርና የመቻቻል ከተማም ተብላ እንደ አውሮፓውያኑ አቆጣጠር በ1998 ዓመተ ምህረት በዩኔስኮም ተሸልማለች። ሙስሊም ነጋዴዎችም ከተለያዩ የዓለማችን ክፍል በመምጣት ለንግድ የሚገናኙባት ማዕከል ነበረች። የአዳል ሱልጣኔት ዋና ከተማ ከሆነችበት ጊዜ አንስቶ የኢትዮጵያውያን ሙስሊሞች ብሎም የእስላም መገለጫ ነበረች። የሐረር መነካት የእስላምና የሙስሊሞች መነካትም ተደርጎ ይቆጠር ነበረ። በርካታ ዑለሞች በሐረር ከተማ አስተምረዋል። ለእስላም ሲሉም ብዙ ደክመዋል። በርካታ ዑለሞችም ለዳዕዋ ወደ ሐረር ይጎርፉ ነበረ። ሐረሪዎች እስላምን በሕይወታቸው ተግብረውታል። ልጆቻቸውንም በእርሱ ላይ ለማሳደግ አስደናቂ ትግል አድርገዋል። ከውጪ የሚመጣን ጸረ እስላም ለመታገልና እስላምን ለመጠበቅ በታሪካቸው በርካታ ጂሃድ አካሂደዋል። ከጥንት ጀምሮም ሃይማኖታቸውን ለመከላከል በርካታ ዑለሞች ተሰውተዋል። በአሁኑ ሰዓት በሐረር ከተማ ከአንድ መቶ በላይ የሚሆኑ መስጊዶች የሚገኙ ሲሆን በአብዛኛው ከአስረኛው ክፍለ ዘመን ጀምሮ የተሰሩ መሆናቸው የታሪክ ድርሳናት ዘግበዋል። ሌላው ነገር ደግሞ ሐረር የሐባሽን የፍልስፍና እምነት መስራች የሆነው ለአብዱላይ ሐረሪ ሀገር እምነት በጥንት ጊዜ የነበሩት የሐረሪ ህዝቦች ሙሉ በሙሉ ትክክለኛውን የአህሉል ሱና አቂዳ የሚከተሉ ቢሆኑም ዛሬ ዛሬ ግን አብዛኞቹ የሐረሪ ህዝቦች የሐባሽን የፍልስፍና እምነት የሚከተሉ እንደሆኑ ይነገራል። ይህን ስንል ግን ሁሉም የአረብ ህዝቦች አህባሾች ናቸው ማለታችን እንዳልሆነ በቀዩ እስክሪፕቶ እንዲሰመርበት እንፈልጋለን። የሐረሪ ማህበረሰብ ሆኖ ትክክለኛውን አቂዳ የያዙ የተውሂድ ተከታዮቹም አሉና አላህ ስብሓነሁ ወተዓላ አህባሾችን ሂዳያ ይስጣቸው፣ ካልሆነ ደግሞ ከምድር ያጥፋቸው። ረቢ ጀባ ረቢ ጀባ ሀባሽ ከጨም ሀሸም ቀርጠም ዋኑረካ ዋኑረካ Kabsiina waaleen kabri bakka harkaa. Waatanitoo ayaa wataa hunkibe. Baalu baltaa horee mamanti twaalibbe. Rabballi zaayadiin talaati yaasuduni atwallini rabbaashuni. የነሱ ወሬ ውሸቱን ይማልልኝ። ስለ ሐረር ከተማ ይህን ያህል ካልኳችሁ ዘንዳ ወደ ዛሬው ፕሮግራሜ ላምራችሁ። ዛሬ በረመዳን ልዩ ዝግጅታችን የሐረር ህዝብ ረመዳኑን እንዴት እንደሚያሳልፍ አንዳንድ ሰዎችን አነጋግሬ ነበረ። በቀጥታ ወደ ፕሮግራሙ እናመራለን። መልካም ቆይታ። مقبول ربي يوش لنا ذيكم كوم مسوم تستبح ذاب لنا سوم الزينة ومقبول ربي يوش لنا ذيكم كوم مسوم تستبح ذاب لنا السلام عليكم ورحمة الله وبركاته ወአለይኩም ሰላም ወራህመቱላሂ ወበረካቱ። በቅድሚያ እስቲ ስምሽንና ያለሽበትን አካባቢ ትነግሪናለሽ። እኔማ ዶጎልስ ውስጥ ቀበሌ ዜሮ ነው ያለሁት። ስሜ ሳፊ አብራሂም አይዛ ከላሆይን በቅድሚያ እንኳን የረመዳን ወር አደረሰሽ እላለሁ። ከዚህ በመቀጠል ሲ እዚያ አካባቢ ያለው በተለይ ደግሞ ሴቶች የረመዳን ወር በምን አይነት መልኩ እንደሚያሳልፉ ባጭሩ ትገልጽልናለች። ጠዋት ተነስቶ ያው ቤታቸውን ጠራርጎ ምን ብሎ ሹርባ ይሰቅላሉ። ሁሉን ነገር ይደረጋል። በቃ በኸይራት ነው የምንቀበለው እስከ ሰዓቱ። ከዛ በኋላ ጀማ ቦታ እንሄዳለን አዳምጠን ምን ብለን ከዛ በኋላ ከሰዓት በኋላ ያው ለጦም መፍቻ ስራ እንሰራለን እንገባለን ማለት ነው። ብዙ ጊዜ ምን አለ ሴቶች ጋር ሴቶች ቀንም ከማታ ምግብ ይሰሩ ይሰሩና ማታ መልካም ነገር አለ ሰላት ምናምን አይሄዱም እና ለምሳሌ እናንተም ልጆች ሊኖራችሁ ይችላል ይሄ አይነት ነገር እንዴት ነው ልጆቻችሁ ጊዜ ለሰላት እንትጥጣላችሁ ወይ ሄደው ተራፊ ምናምን ትሰግዱ ልጆቻችን ራሳቸው ተራቢህ ይሄዳሉ እኛ ቤት ነው የምንቀመጠው እና ሴቶች ስለሆን የቤት መደጅ ለምመጣ ሰው ተቀባይ ምን እንኳን አደረሰን ለማለቱ ቤት ዘግተን መቼም አንሄድም ልጆቹ ተራዊህ ይሄዳሉ ተራዊ ሄዶ ይመለሳሉ በኸይር የጀመርነውም በኸይር እንጨርሰዋለን። አላህ ያድርሰን ማለት ነው። እዚህ አካባቢ ደግሞ ምን አለ አቦረዴ የሚባል ነገር አለ። አቦረዴ ምን እንደሆነ ቢገልጹልን። አቦረዴ እንኳን አደረሳችሁ ማለት ነው። ማታ እየዞርክ ትሄዳለህ። ያላቸውን ፍጡራ ምናምን ይሰጡህ። እንኳን አደረሳችሁ እንኳን አብሮ አደረሰን ብለን በቃ ሁሉም ወደ ቤቱ ይሄዳል ማለት ነው። ይህ ጀዛከሙላሁ ኸይረን። በመጨረሻም እስቲ ለመላው ሙስሊም ማስተላለፍ ፈልጉ መልእክት ካለ እድሉን ልስጥሽ። መላ ሙስሊም እንደጀመርነው በኸይራት አላህ ለሞተውም ጀነቱን ያውርድለት፣ ለእኛም ረህመቱን ይስጠን። አላህ ጋራ በሰላም የጀመርነው በሰላም ይጨርስልን። ይሄ ጀዛከላሁ ኸይረን። ሰላም አለይኩም ኸይረን። የዛሬ ዓመቱን ያድርሰን። አሚን። مقبول ربي يوش لنا ذيكم كوم مسوم تستبح ذاب لنا سوم الزينة ومقبول ربي يوش لنا ذيكم كوم مسوم تستبح ذاب لنا السلام عليكم وعليكم السلام ورحمة الله وبركاته በቅድሚያ እንኳን የረመዳን ወር አደረሰ አሜን እንኳን አብሮ አደረሰን እስቲ በቅድሚያ ስምህንና እንዲሁም ያለህበትን አካባቢና የስራ ድርሻህን ትነግረኛለህ እሺ እኔ ሐረሪ ክልል ውስጥ ነው ማረሚያ ቤት ፖሊስ አባል ነኝ አይ ጀዛከላ ኸይረን ያው ያለው ሀር ነው ስፔሻሊ ያው ጀጎል ውስጥ ያለው እና በጀጎል ውስጥ ያለው የማህበረሰቡ የረመዳን እንዴት በምን አይነት መልኩ ነው የሚያሳልፈው? እስቲ ወላሂ ከድሮም ጀምሮ የተለመደ ነው። ደስታ አለው። በደስታ ነው ጾሙን ሙሉ ወሩንና እስከ ሸዋል ድረስ በሚጾመው ጾሙን ሲጾም ደግሞ አላህ በሚፈልገው መንገድ ነው ጾሙን ለማሳለፍ በዝግጅት ላይ ያለ ነው። ያው እንደሚፈለገው ጾሙን ጀምረነዋል። አልሐምዱላህ ጾም አላህ ረመዳን ትልቅ ወር ነው። በኢባዳ ነው የምናሳልፈው። አላህ በሚፈልገው መንገድ ጾሙን ለማሳለፍ በዝግጅት ላይ ነን። አልሐምዱሊላህ ጀዛከላሁ ኸይረን። አሁን ብዙ ጊዜ ምንድነው በተለያየ አካባቢ ስንሄድ ወጣቱም ሆነ ሌላው ማህበረሰብ ጾሙን ሲቀበል በተለይ በማታ አካባቢ ያለውን የራሱ ልምድና ወግ አለው። እና ባህር ክልል ውስጥ ማታ ማታ የሚመስለው የጾሙን ረመት በምን አይነት መልኩ ነው ወጣቱም ሆነ ሌላው ክፍል የሚያሳልፈው? ድባቡ በጣም ደስ የሚል ነው። በደስታ ነው። አሁን ያው ምሽት ከተፈጠረ በኋላ ዘመድ የሚፈልግ ዘመዱን ይፈልጋል። በየቤቱ እየተሄደ እንኳን አደረሳችሁ ይባላል። ደስታ አለ። ሰዎች በአንድ ቦታ ተሰብስበው በደስታ ነው የሚያሳልፉት። ነው አይ ዘፈራ በመጨረሻው ማሳለፍ የምትፈልገው መልስ ካለ ድሉን። አዎ አመት አመቱን አብሮ በሰላም በደስታ ያድርሰን ነው የምለው እኔ። ጾሙን ስጾሙ አላህ በከለከለው መንገድ ተከልክለን በሚፈልገው መንገድ በትክክሉ እንጹም ነው የምለው። አይ ጀዛኩላሁ ኸይረን በጣም አመሰግናለሁ። مقبول رب يوش لنا ذيكم كوم مسوم تستبح داب لنا سوم الزينة ومقبول رب يوش لنا ذيكم كوم مسوم تستبح داب لنا السلام عليكم ورحمة الله وبركاته وعليكم السلام ورحمة الله وبركاته እስቲ በቅድሚያ ስሙትንና ያሉበትን አካባቢ ይጥቀሱልን። ስሜ አኒሳ ሀሽም እብራሂም ነኝ። በዜሮ ሶስት አካባቢ የምትገኝ የጀዛከላ በቅድሚያ እንኳን ለአንድ ሺ አራት መቶ ሰላሳ ሰባተኛ ረመዳን ወር በሰላም አደረሶት እያልኩኝ እስቲ በዚህ በአካባቢያችሁ የረመዳን ወር ህዝቡ እንዴት እንደሚያሳልፍ እስቲ በአጭሩ ይገለጹልን። የጾም ማቅረብ አይነቶች ገና ሁለት ወር ሶስት ወር ሲቀለን ሻህሩ ረመዳን መጣ ብለን ሁሉ ነገር አብጅተን ቆንጆ አርገን ምን አርገን ለሰውም ቤታችንን ሆዳችንን ጥህር አርገን ጾሙን እንጠብቃለን። ከዛ በኋላ ባጂያ፣ ሙለዋ፣ ሙሸባ ሁሉ ነገር ሾርባ ምን አይነት ወጥ በየአይነቱ እናቀርብና በሰላም ሰፈር የሰፈር ሰው ጋራ በሰላም በልተን ጠጥተን ከዛ በኋላ ተነስተን ተራዊህ የሚሄድ ተራዊህ ከዛ በኋላ ከተራዊህ ስንመጣ በርጫችንን እንቀጥላለን። በሰላም በሳቅ የነቢ አስሐቦች እንዳመጥነ በፍቅር እንቀመጣለን ማለት ነው። ጀዛከላ ኸይር ማሻአላህ። ብዙ ምን አለ ማታ ማታ ነው እንግዲህ ቀን በስራ ነው ሰው የሚውለው ማታ ማታ ነው የሚገናኙት። በተጨማሪ ደግሞ አቡረዲ የሚባል ነገር አለ እዚህ አካባቢ ማለት ነው። እና እስቲ ስለ አቡረዲ ደግሞ ትንሽ እንግሉ። ጠዋት ስትነሳ በእንቅልፍ ሰላትህን ሰግደህ ምን ብለህ የምታደርገውን አድርገህ የሰፈርን ትገባለህ። ሰላም አቡረዲና ሐምዲ አላ እንኳን በደህና አደረሳችሁ አመት አመቱን ያድርሰን ብለህ የሰፈሩን አካባቢ ሰዎች ጋር ትሄዳለህ። ሰላም ብለህ ትመጣለህ። እነሱም እንደገና ተመልሶ አንተ ጋር ይመጣሉ። ጀዛከላ ኸይረን እስቲ በመጨረሻ እዙ ልስጥሽና ለአድማጮቻችን እስቲ በአደረኛ እንኳን ለረመዳን ወር አደረሳችሁ ያቸው ሐምበይሌ ሶመን ወሐሪው አላሁ አመተመሶ የቦርደና ሐምበይሌ አቦረዴሁማ የቦርደና አፌት ባህ አፌት ቃም ባህ ሽሉሙሸነባ dad waa tawfiiq tooya subax masallah sumur tumudu shara mallahu masabi ahad ihi dumma kut masa gungum shara masabi yanbigana allah الله alamatum allah yaburdana alalalah አየ ጀዛከላሁ ኸይረን እስቲ አሁን ያልሽውን በአማርኛ እስቲ ትርጉምልኝ ባጭሩ አይሺ የጾም ረመዳን አላህ በደህና እንዳመጣው አላህ በደህና ይውጣ። የምመጣ አመትም የምመጣ አመትም አላህ በሰላም በአንድነት እንደማሽላ ዝምዝም አድርጎን አላህ በሰላም ይጠብቀን ጤናችን ጋራ ብለን አላህ እንለምናለን ማለት ነው። አይ ጀዛከላሁ ኸይረን። መልካም የረመዳን ጾም እንዲሆን ሎ ትመኛለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ومقبول رب يوش لنا ذيكم كوم مسوم تستبح داب لنا سوم الزينة ومقبول رب يوش لنا በመጨረሻም አንድ የሚያስገርም ነግሪያችሁ ከሐረር ከተማ ይዣችሁ ልውጣ። ወቅቱ ከሌሊቱ ስድስት ሰዓት ከሀያ አምስት ደቂቃ ነበረ። እኔ ወደ ሐረማያ ለመሄድ ሚኒባስ እየጠበኩ ነበረ። መናኸሪያው አካባቢ ወደ አስር ልጆች የሚሆኑ የጎዳና ተዳዳሪ ልጆች እየቃሙ ነበር። የተከፈተው መንዙማ ሞቅ ደመቅ ብሎ አካባቢውን ረመዳን አስመስሎታል። በጎዳና ላይ የነበሩት ልጆች እየጾሙ መሆኑን ያስታውቅ ነበረ። በሐረር ከተማ ብቻ ሳይሆን መላው የሐረርጌ ሙስሊሞች የጎዳና ተዳዳሪዎች ሳይቀሩ ይጾማሉ። ይህ ብቻ አይደለም። ወደ ሐረርጌ ብትመጡ የክርስትና እምነት ተከታዮችም የረመዳን ወር ሲጾሙ ታያላችሁ። የረመዳን ወር ሲወጣ አንዳንድ ጊዜ የክርስቲያን ልጆች እጭ የዘንድሮው የረመዳን ጾም ሁለት ቀን አመልጠኝ ብለው በንዴት ጸጉራቸውን ሲነጩ ሁሉ ታያላችሁ። አለፍ ብሎም የዘንድሮው ሁለት ቀን መለጠኝ ቀዳ አለብኝ ብለው ከሸዋል ጾም እሞላለሁ ሲሉ እቅድ ሲይዙም ልትሰሙ ትችላላችሁ። እነዚህ የክርስቲያን ወገኖቻችን ምንም እንኳን ጾሙን ጾመው ከአላህ ዘንድ የሚሰጣቸው አጅር ባይኖርም ትናንትም ይጾሙ ነበር፣ ዛሬም እየጾሙ ነው፣ ወደፊትም ይጾማሉ። እስቲ አሁን ቀጣዩን ቃለ መጠይቅ እናዳምጥ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ በቅድሚያ ስምሽንና ያለሽበትን አካባቢ ትነግረኛለሽ? ስሜ እኔ ስሜ ንብረት ነው። ንብረት አጣሙ ባላ ያለውበት ያው መናሪያ። ስምሽ ደግሞ ንብረት ነው ያልሽኝ። ክርስቲያን ነሽ ወይስ ሰለምት ነሽ? አይ ክርስቲያን ነኝ። እና ግን ትጾሚያለሽ? አዎ ከጓደኞቼ ጋር ጾማለሁ። አሃ ከጓደኞቼ ጋር ለነሱ ስትይ ትጾሚያለሽ? አዎ አሁን ያገኘሁሽ ጎዳና ላይ ነው። ልጾሚ እንደሆነ ነው የገለጽሽኝና ጎዳና ላይ እንደው ትንሽ ጾም አያስቸግርም? በጣም ያስቸግራል። ብዙ ውጣ እናውረድ አለ። በዚህ በምንኖርበት ቦታ ላይ ብዙ ነገር አለ፣ ብዙ የሚያጋጥመን ነገር አለ እና ያው በሁሉም ነገር ከፈጣሪ ጋር እናሳልፈዋለን ብለን እናስበዋለን። ማሻአላ። እሺ፣ በዚህ አጋጣሚ ለሰፊው ማህበረሰብ የሙስሊሙ ታስተላልፊው መልእክት ካለ አጋጣሚ ያው አው እዚህ ጋር እንዲረዷቸው ወይ እንደ እንዲያዩዋቸው እንፈልጋለን። መታቸው መታው እንዲረዷቸው ብዙ ጠያቄ የሌላቸው ዳዎች አሉ። ብዙ የሚረዳቸው የሌላቸው ስላሉ እዚህ እንዲረዷቸው ያስተላልፋለሁ። በጣም አመሰግናለሁ። مقبول ربي يوش لنا زيكم كوم مسوم تستبح داب لنا سوم الزين ومقبول ربي يوش لنا زيكم كوم مسوم تستبح داب لنا ምናልባት ሙስሊም ሆነው የማይጾሙ ወንድም እህቶች ካሉ ይህን ቃለ መጠይቅ ከሰሙ በኋላ ራሳቸውን እንደሚታዘቡና ሸም እንደሚይዛቸው አልጠራጠርም። በመጨረሻም እህታችን ንብረት ያስተላለፈችውን መልእክት ልብ ልንለው ይገባል። የረመዳን ወሩን በምንጾምበት ጊዜ ጎዳና ላይ ያሉ የተቸገሩ ጠያቂ የሌላቸው እህት ወንድሞችንም ማስታወስ እንዳለብን መገንዘብ ይኖርብናል። አሁን ደግሞ ከሐረር ከተማ ወጥተን ወደ ሐረማያ ከተማ ገብተናል። ሐረማያ ከተማ በብዛት እንግዲህ የሚታወቀው በኢትዮጵያ ከሚገኙት ታላላቅና ቀደምት ዩኒቨርሲቲዎች መካከል የሚገኝበት የሐሩማያ ዩኒቨርሲቲ ከተማ ነው። እዚህ እንግዲህ ታላቁና ታዋቂውን ሙነሽድ አብዱልጀዋድን አግኝቼዋለሁ። ሙነሽድ አብዱልጀዋድ ማን ነው ለምትሉ አድማጮች ሙነሽድ አብዱልጀዋድ ማለት ይሄ ነው። አሃዱና አሃድ አሃዱን አሃድ አላሁ ሰመድ ዛሬ ሁሉም ይተባበር እናውርደው የግፍ ቀንበር ከለመን Matu na gammaci sahin gammada Matu Matu Allahu Allah Allah Allahu Allahu Allah Allah Allahu Ya Rabbi ko Tajaajila haraamee raana baasee luboota halaaliin kananisee. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሙነሽድ አብ ጀዋድ ኢብራሂም፣ በግርሚያ እንኳን ለ1439ኛው የረመዳን ወር በሰላም አደረሰ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነው? ሰላም ናችሁ? አልሐምዱሊላህ ስም አልሐምዱሊላህ። እንኳን አብሮ አደረሰን። ከዚህ ረመዳን የምንጠቀም ሰዎች አላህ ሁላችንም ያደርገን እያልኩኝ ቀረብኝ። አየህ ጀዛኩሙላሁ ኸይረን። ለዚህ ቃለ መጠይቅ እንግዲህ ፍቃደኛ ሆነ ስለተገኘህልን በቅድሚያ በአላህ ስም በመቀደም ደግሞ በፈንኪን ሬዲዮ አድማጭ ስም ከልብ አመሰግናለሁ። ጀዛኩሙላሁ ኸይረን። ወያኩም ወያኩም ወያኩም ወያኩም። እስቲ የአንድ ሺህ አራት መቶ ሰላሳ ዘጠነኛው የረመዳን ወር ምን ይመስላል? እንግዲህ አልሐምዱሊላህ ያው ጅምሩ ጥሩ ነው። እንግዲህ አላህ ኻትማን ያሳምረው። እንዲሁም አንዳንድ ሰዎች እንደሚናገሩት ከሆነ የዘንድሮ ረመዳን ለየት ያለ ነው። በሰላሳ ሶስት ዓመት አንድ የሚመጣ ነውና ለየት ያለ ተብሎ አንዳንድ ስወራ ሰማለሁ። ያ እንግዲህ መልካም ነው ብዬ አስባለሁ ኢንሻአላህ። በሰላሳ ሶስት ዓመት አንድ ነው የሚመጣው ስትል ምን ለማለት ነው? አልገባንም። እስቲ ብታብራራልን። እንዴት መሰለ፣ ለምሳሌ አሁን ግንቦት አምስት ከገባ ወደ ግንቦት አምስት ለመመለስ ሰላሳ ሶስት ዓመት ይፈጀዋል። ሰላሳ ሶስት ዓመት እና ደግሞ ሌላ ደግሞ ያው እኛ ሙስሊሞች በጠለቃ ነው የምንቆጥረው፣ አውሮፓኖች ደግሞ በሶላር ሲስተም የሚቆጥሩት። ያው በፀሐይ እና ያም ለውጥ አለ። እሱ ምስሉ ያው እንትን የሆነ calculation አለ። አንዳንድ ሰዎች የ calculation ሰዎች ሲያወሩ ማለት ነው የወጡት ሆነ የምንቀዳደም ነገር አለ ከአውሮፓ ጋር ልክ በዚህ ቀን አሁን እንዲገባ ለምሳሌ May አምስት ከገባ እንደ አውሮፓ ወደ May አምስት ለመመለስ የሶስት ሰላሳ ሶስት ዓመት ይፈጃል የሆነ ነገር ሰምቼ ነበር። Okay አሁን ገባኝ። ምናልባት እንግዲህ አንድ ጾም መይ አራት ከገባ መይ አራት እንደገና ዞሮ ለመምጣት ቢያንስ 33 ዓመት መጠበቅ አለበት። ምክንያቱም ያው ቀኖች እየተዘዋወሩ እየተዘዋወሩ ስለሚሄዱ ነው። ያየ جزاكم الله خيرا። እሺ እስቲ ሀረማያ አካባቢ ምን ይመስላል? ረመዳኑን የመቀበል የህዝቡ ስሜትና ሞራል ምን ይመስላል? ተመሳሳይ ነው። በሀገር ውስጥ ያው ጉርሱም አካባቢ ያለው ድባብና ሀረማያ ያለው አካባቢ ተመሳሳይ ነው። አልሐምዱሊላህ ዝናብም እየዘነበ ነው። ትንሽ ያው ተማሪዎች ትምህርት ላይ ስለሆኑ እና በተለይ ሰራተኛ ክፍሎች ሞዴል ምናምን እየወሰዱ እና ያ ትንሽ challenge አለ ተማሪዎች ላይ ይሰማ። ማታ እንግዲህ ያው ተኝቶ ነው ጠዋት የሚሄዱት። ጠዋት እንግዲህ ያው ረመዳን ጾም ላይ ሆኖ ነው ፈተና የሚፈተኑትና ትንሽ energy ምናምን የማነስ ነገር ሊኖር ይችላል። challenge አለው። ያው ለማንኛውም ግን አላህ እንግዲህ ያቻችላል በበረታው አዎ በእርግጥ ትክክል ነህ። ሐረማያ እና ጉርሱን ብቻ አይደለም፣ በመላው ሀረርጌ የረመዳኑን አቀባበል የህዝቡ አንድ አይነት ነው። እስቲ እናንተ አካባቢ ህዝቡ ወደ ወደ ተራዊህ ሰላት መጥቶ የመስገዱ ነገር ምን ይመስላል? ትንሽ እንድሮ ለየት ያለብኝ ያው ረመዳን ልክ የመጀመሪያ ቀን ሰው በዛ ይል ነበር። ዘንድሮ ግን ያ ነገር አላጋጠመኝ። አጋጣሚ ሆኖ ትንሽ እኔ የምሰግድበት መስጊድ ያው ብላል ይባላልና በዛ ብላል ውስጥ ያው ሰው እንደበፊቱ አልሞላም። ቀን በቀን እየጨመረ ነው ያለው። ይሄ ነገር ጥሩ ነው፣ በአንድ በኩል መልካም ነገር አለው። ምክንያቱም ሰው እያሻሻለ ነው የሚሄደው። ግን የበፊቱን የመጀመሪያ ቀን ከሁለተኛ ቀን እየቀነሰ እየቀነሰ እንደዛ እንደዛ ነገር ነው። እንግዲህ በዚህ መቀጠሉ ጥሩ ነው። እንግዲህ ረመዳን እያለቀ ቢሄደ ቁጥር ሰው ወደ መስጊድ የሚጠጋ ከሆነ መልካም ነው ብዬ አስባለሁ። እንግዲህ በዚህ በኩል ሊቀጥል አይቀጥል አላወኩም። እስኪ እናየዋለን። አዎ ረመዳን መግቢያ አካባቢ ወደ መስጊድ የሚመጣው ሰው ይጨምራል። መሀል ላይ ደግሞ ትንሽ የመቀነስ ነገር ይመጣል። ከዛ በኋላ ደግሞ የሌሊቱ ቀድርን ለማግኘት አስሩ መጨረሻ አካባቢ ደግሞ እንደዛው ሰው እየበዛ ነው የሚመጣው። እስቲ በመጨረሻ ደግሞ ይህን የረመዳን ወር ህዝበ ሙስሊሙ በምን አይነት መልኩ ነው ማሳለፍ ያለበት ብለ መልእክት ታስተላልፋለህ? እንግዲህ ረመዳን ያው ጥሩ እድል ነውና እድል እንግዲህ መጠቀም አለብን። እድልም ሰው ሁለት ሰው ሁለት አይነት ሰው አለ ብዬ አስባለሁ ረመዳን ውስጥ ረመዳን እነሱን የሚጾማቸውና እነሱን ረመዳንን የሚጾሙት ትንሽ ለመብራራት ረመዳንን ህግጋትን ጠብቆ በስርዓት የሚጾሙ ሰዎች ምላሳቸውንም ሁላቸውን ቀልባቸውን ጠብቆ የሚጾሙ ሰዎች እነሱ በትክክል ረመዳንን ጾሙ ብለን እንጠራለን። ግን ረመዳን የሚጾማቸው ሰዎች አሉ። ረመዳን ከነሱ የሚጾም ረመዳን እነሱን የሚጸየፍ ማለት ነው። ምክንያቱም እነሱ ወንጀልን የሚሰሩ በትክክል አላህን የማይፈሩ ሰዎች ረመዳን ከነሱ ደንታ የለውምና ከነሱ ራሱ ረመዳን የሚጾም ይመስለኛል። ረመዳን ከነሱ የሚጾም ሰዎች ሳይሆን እነሱ ረመዳንን የሚጾሙ ሰዎች አላህ ያደርገን እያልኩኝ እንኳን በድጋሚ አደረሰን። ከዚህ ረመዳን የምንጠቀም ሰዎች አላህ ያደርገን። አየህ ሙንሽድ አብዱጃዋድ ኢብራሂም ጀዛኩም ላሁ ኸይረን። በመጀመሪያ በአላህ ስም በመቀጠል ደግሞ በፈንክም ሬዲዮ አድማጭ ስም ከልብ አመሰግናለሁ። ወያኩም ወያኩም እንኳን በድጋሚ አደረሰን። ከዚህ ረመዳን የምንጠቀም ሰዎች አላህ ያደርገን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ። ረመዳን ረመዳን رمضان يا حبيب رمضان رمضان ليتك دوما በሐረርና በሐረማያ ከተማ እንግዲህ ያለው የረመዳን አከባበር የአህዋል የህዝቡ ይህን ይመስላል። እስቲ አሁን ደግሞ በምናብ ከሀገር ወጣ እንልና ወደ ዱባይ እንሄዳለን። ዱባይ አካባቢ ያሉ እህቶች ረመዳኑን በምን አይነት መልኩ ተቀብለው እያሳለፉት ነው የሚለውንም ባልደረባችን ፈቲሐ ርድዋን ከዱባይ ጊዜያዊ ስቱዲዮአችን በመሆን አንድ ፕሮግራም አዘጋጅታ ልካልናለች። አሁንም እሱን ሰምተን እንመጣለን። አብራችሁን ቆዩ። رمضان رمضان يا حبيب رمضان رمضان ليتك دوما አሰላሙ አሌይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የፈንኪም ራዲዮ ተከታታዮች እንደምን አላችሁ? እንግዲህ ረመዳንን በተመለከተ አንዳንድ እህቶቻችንን አነጋግረን ነበረ በዱባይ። አንዲት እህቴ አጠገቤ ያለች ኢንሻአላህ ከሷ ጋር ትንሽ ቆይታ እናደርጋለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ስምሽ ማን ነበር? ስምሽ ንገሪ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስሜ ሌላ ነጅሞ እባላለሁ። እሺ፣ እዚህ ዱባይ ከመጣሽ ምን ያህል ጊዜ ሆኖሻል? ዱባይ ከመጣ ወደ አራት አመት ወደ አምስተኛ አመቴን እየተጠጋው ነው። ማሻአላ ቆይተሻል ማለት ነው። እና ረመዳን አገር ውስጥ እና ረመዳን በሰው ሀገር ማሳለፉ እስቲ ልዩነቱን ንገሪ በሰው ሀገር ይከብዳል። ቢከብድም ግን የሰው ሀገር እኔ እንጃ ለእኔ የተለየ ጊዜ አሳልፍበታለሁ። በኢባዳ ጥሩ ጊዜ ጥሩ ነገር ነው ማሳለፍበት ማለት ነው። ኢንሻአላ ለምን ለመቅራትም ሆነ ለሰላትም ወቅት አለኝ። ለሰለሳውን ተራዊ ላይ ለመስገድ ሰዓት አለኝ። ማለትም በቤት ውስጥ ስለማልሰራ ውጪ ስለምሰራ ለጊዜ አለኝ ማለት ነው። ለሰላቴም ሆነ ለተለያዩ ነገሮች ከኢትዮጵያ ይልቅ እዚህ ጊዜ አለኝ እያልሽ ነው? አዎ። እንዴት ኢትዮጵያ ለምንድን ነው ጊዜ የሌለሽ? ኢትዮጵያ ማለትም በስራ ነው ማሳልፈው ቤት ውስጥ ማለት ነው። የተለያየ ነገር ምግቦች እኛ ሴቶች ስንባል በሙጥባ ነው የምናሳልፈው ምግብ በመስራት ማለት ነው እና በዛ የተነሳ ለሰላታችን ራሱ እና ለኢባዳ ሰዓት የለንም ጊዜ የለንም ለሰላታችን ራሱ ጊዜ የለንም እንኳን አይደለም ለኢባዳ እዚህ እዚህም እኮ እንትን ይሰራል ፍጡር ምናምን ይሰራል ልዩነቱ ምንድን ነው እዛም ይሰራል እዚህም ይሰራል እዚህ ይሰራል ነገር ግን እዚህም ይሰራል ማለት ሁሉም ነገር የተዘጋጀ ነገር ስለሆነ ቶሎ ቶሎ ሰርተሽው በግማሽ ሰዓት ውስጥ ወይ በአንድ ሰዓት ውስጥ ትጨርሻለሽ። እዛ ግን ቀን ሙሉ ትደክሚበትና በቃ እንደዛ አድርገሽ ነው የምትሰሪው። ቀን ሙሉ ትደክሚበታለሽ። ከዛ በኋላ ለሰላት ራሱ ሊሄድ ካልሽ ይደካከምሻል። በዛ ሰዓት እንደዛ ነገር አለ። እዚህም እኮ ቤት የሚሰሩት እኮ ብዙዎቹ ማለት ነው አይመቻቸውም፣ በስራ ይወጠራሉ። እና አረብ አረብ ሀገር ብቻ የተለየ ነው። ብቻ አላህ ይርዳቸው ብዬ በዚህ አጋጣሚ አላህ ያግዛችሁ እላችኋለሁ። እሺ፣ ማስተላለፍ የምትፈልጊው መልእክት ካለሽ እድሉን ልስጥሽ። እዚህም ሀገር ቤትም ላሉት ቤተሰቦችሽ ለምንለው ለእስልምና እምነት ተከታዮች መልካም የኢባዳ ወር ይሆንላችሁ እና ለቤተሰቦቼ መጀመሪያ ለቤተሰቦቼ እና ለምንለው ሙስሊም እህቶቼ ወንድሞቼ እዚህም ላላችሁ ሀገር ውስጥም ላላችሁ መልካም የኢባዳ ወር ይሆንላችሁ። እሺ ኦክቲ ሌላ እንግዲህ በመጨረሻ አድሉ ልስጥሽ እዚህ ላሉና አገር ቤት ላሉ ዘመዶችሽ እና ጓደኞችሽ ማስተላለፍ የምትፈልጊው መልእክት ካለሽ አድሉ ልስጥሽ። መልካም የኢባዳ ወር ይሆንላችሁ እና በዱዓ እንረሳሳ። አላህ ጾማችንና ዱዓችንን አላህ መቅቡል ያድርግልን። ሴቶቹንም አላህ ስራውን ይቀንስላችሁ ነው ያቀልልላችሁ። እና ለአላህ ብዬ ውድድር አድርጋችኋለሁ። በዱዓችሁ አትርሱኝ። እሺ ረመዳን ከሪም ብያለሁ። ላንቺም ጀዛከላሁ ኸይረን። رمضان رمضان يا حبيب رمضان رمضان ليتك دوما አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ስምሽ ማን ነው? ስሜ ምስራ። ምስራ ዱባይ ከመጣሽ ምን ያህል ጊዜ ሆኖሻል? አንድ ሳምንት ሆኖኛል። ማሻአላ አንድ ሳምንት ገና አዲስ ነሽ ማለት ነው። ገና አዲስ ነኝ እንደዚህ ሀገር ማለት ነው። ከዚህ በፊት ሌላ ሀገር ነበርሽ? አዎ ሳውዲ ሄጃለሁ። እሺ ረመዳንን በሰው ሀገር አሳልፈሽ ታውቂያለሽ? ሳውዲ ሆነሽ ረመዳንን አሳልፈሽ ታውቂያለሽ? አዎ አሳልፌያለሁ። አገር ላይ ይሻላል ወይንስ ሳውዲ ላይ ወይ በሰው ሀገር መጾም ይሻላል ረመዳን ወይንስ በአገር ላይ ነው የሚሻለው? እኔ በበኩሌ በሰው ሀገር ማለት ሳውዲ ጾም ያሳለፍኩ ጊዜ በጣም ኢትዮጵያ ኢትዮጵያውኝ ኩሽና እንትን ማሳልፈው በዚህ ግን በየሰዓቱ ስራን ብሰራ ወጥቼ ነው ሰላቴን ጸሎት የማደርገው። ስለዚህ ሰው ሀገር ይሻላል እያልሽ ነው? አዎ እኔ በበኩሌ እንደዛ ይሻላል እላለሁ። ማሻአላህ እና አሁን ደግሞ ዱባይ መተሻል እንዴት ለመቀበል እያሰብሽ ነው? እንግዲህ ረመዳን አቀባበል እንደ ሰዎቹ የሚቀባበሉት ነው። ከዚህ ከነሱ ውጭ የሚሆንበት ምክንያት የለኝም። ስለዚህ እነሱ እንደሚቀበሉት ትቀበይዋለሽ? አዎ። ማሻአላ። እሺ፣ መጨረሻ ላይ ማስተላለፍ የምትፈልጊ መልእክት ካለሽ እድሉን ልስጥሽ። መጨረሻ ላይ ማስተላለፍ ነው የሚፈልገው እንኳን ለትልቁ ረመዳን በዓል መላ ሙስሊም ያበቃችሁ ነው የምላችሁ። እሺ ረመዳን ከሪም ብያለሁ ላንቺም ጀዛከላሁ ኸይረን رمضان رمضان يا حبيب رمضان رمضان ليتك دوما ማሻአላህ እንግዲህ የዱባይም ይህን ይመስላል እዛ አካባቢ ያሉ እህቶች በዚህ ሁኔታ ነው እንግዲህ በተለይ አብዛኞቹ እህቶቻችን እንዲሁም የፈንክም ሬዲዮ አድማጮች የሆኑት በአረቡ ሀገርም ያሉት እህቶች ያው በስደት ላይ ያሉት ለስራ ሄደው እዛ ነው ያሉት። ረመዳንን እንግዲህ ሲያሳልፉ እነሱም ብዙ ችግሮችም እንዳሉ ይታወቃል። ከዛ ውጪ ሰላም ሊበዛባቸው ይችላል። ብቻ በተሻላቸው መጠን ባገኙት ክፍተት ቁርአንንም ለማቅራት ከዛ ውጪ ኢባዳዎችንም ማድረግ መጣር አለባቸው ነው እንግዲህ የምንለው። ከዛ ውጪ እንግዲህ ሀረር አካባቢ የቀረበው ፕሮግራም አለ። ብዙ ጊዜ በሀረሪ ማህበረሰብ ውስጥ የሚታወቅ አንድ ነገር አለ የረመዳን ወር ሲገባ ማለት ነው እሱም ሚሸሽኮ የሚባል ነገር አለ የሀረሪ ማህበረሰብ ጋር ስትሄዱ ሁል ጊዜ ጾም ላይ ማለት ነው ሚሸሽኮ ይባላል ውሃ ጠጣችሁ ለማለት ነው ከዛ በኋላ ቤት ውስጥ ደግሞ ያለው ሀይናራ ብሎ ነው የሚመለስልህ። ወተት ነበረ ይላል እንግዲህ እቺ ቃል አሁን እቺ ሚሸሽኮና ሀይናራ የምትለዋ ጊዜ በረመዳን ወር ውስጥ ብቻ ነው የሚጠቀሙበት የሐረሪ ማህበረሰብ ግን ነግሪዋ እንዴት መጣች፣ ከየት መጣች የሚለውን በእርግጥ እስካሁን የምናውቀው ነገር የለም። አመጣጡን ከምን አንጻር እንደሆነ ምናልባት የፈንቲም ሬዲዮ የሚያዳምጡ የሀረሪ ማህበረሰብ የሆኑ አድማጮች ካሉ ታሪኩን በውል የሚያውቁት ከሆነ በዋትስአፕ ቢልኩልን ኢንሻአላህ ፕሮግራም ላይ የምናቀርበው ይሆናል ማለት ነው። ወደ ሰሞነኛ ወሬ ደግሞ እንምጣና እንደሚታወቀው ከብዙ ዓመታት በፊትም የአላቅሳና የፊልስጤምና የእስራኤል ጉዳይ ሁልጊዜ የዓለም ዜና እንግዲህ እንደሆኑ ነው። ሁልጊዜ የሚነሳ ነገር ነው በሁለቱ መካከል ያለው ባለፈው ሳምንትም እንደዚሁ እስራኤሎች ወደ አላቅሳ ለመግባት ሞክረው በዛ በተደረገ ትግል እንግዲህ ወደ ዘጠና ሙስሊሞች ሸሂድ ሆነዋል። በፍልስጤም ማለት ነው። ፍልስጤሞች እንደምናውቃቸው በድንጋይ ነው። ታንክ የያዘ ጥይት የያዘ ሰው በድንጋይ ነው መመከት የያዙት እና ሁል ጊዜ ሴት ወንድ ሳይሉ ህፃኑ ልጅ ሳይቀር ገና ጡጦ በአንድ እጁ ጡጦ ይዞ በአንድ እጁ ድንጋይ ነው የሚይዘው። እነዚህ ደግሞ ካፊሮች ብዙ ጊዜ ሆን ብለው ሙስሊሞችንም ለመጨረስ ከዛ ውጭ ደግሞ ሆን ብለው ልክ የረመዳን ወር መግቢያ ላይ ነው እንግዲህ ይሄን ጥቃት የከፈቱባቸው። በዚህ ምክንያት ከአምስት ቀን በፊት የቱርኩ ፕሬዝዳንት ኤርዶጋን አላህ ጀዛውን ይክፈለውና አንበሳ ነው ለሁለተኛ ጊዜ ሙስሊሞችን ሰብስቦ በዚህ ጉዳይ ላይ እንግዲህ ስብሰባ አድርገው ነበረ። መከላከል አለብን ነው እንግዲህ ይህን ጥቃት ከሙስሊሙ መከላከል አለብን ነው። ብዙ ጊዜ ሙስሊሞች ደግሞ ሲታይ ምንድነው ዝም ብለው ነው የሚያዩት። ኢንሻአላህ እስቲ በዚህ ጉዳይ የምትለን ነገር አለ? በጣም በጣም ደስ የሚል የቱርኩ ፕሬዝዳንቱ ነው። አላህ እሱ ጋር አሁንም አላህ ጀዛ ይክፈለውና ሁሉም ሙስሊም ያገባናል። ስለ ፍልስጤም ጉዳይ ያገባናል። ስለ አቅሳ ያገባናል። ስለዚህ ሁሉም ሰው በዱዓ መርሳት የለበትም። በዱዓ በርቱ በርቱ ይሏቸዋል። ሀየ ጀዛኩም ላኸርን። እስቲ መቼስ ብዙ ጊዜ ስለ ፍልስጤም ሲነሳ ስለ አቅሳ ሲነሳ ብዙ ሙስሊሞቻችን ከእስልምና ሃይማኖት ጋር ምን ያገናኘዋል፣ ከሙስሊሞች ጋር ምን ያገናኘዋል የሚል ጥያቄዎች እንግዲህ ሊጫሩ ይችላሉ። ይህን በማስመልከት ደግሞ አንድ አጠር ያለ ፕሮግራም አዘጋጅ ሲውላችኋለሁ። አሁን እሱን ሰምተን ተመልሰን እንመጣለን። አሁንም ቆይታችሁ ከኛው ጋር ይሁን። ሰላም ጤና ይስጥልኝ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን ዛሬም በልዩ የረመዳን ዝግጅታችን ስለ ፍልስጤንና ስለ መስጊዱል አቅሳ አንድ አጠር ያለ ፕሮግራም ይዤላችሁ መጥቻለሁ መልካም ቆይታ ከፕሮግራሙ ጋር يا قصا يا قصا ታሪክ ማህደር የኢስላም ባንዲራ ፍልስጤም በደቡብ ምዕራብ የኢሺያ አህጉር የሚገኝ ሀገር ስም ነው። ፍልስጤም በሰሜን በኩል ሊባኖስ፣ በሰሜን ምስራቅ በኩል ሶሪያ፣ በምስራቅ በኩል ዮርዳኖስ፣ በደቡብ በኩል የቀይ ባህር፣ በደቡብ ምዕራብ በኩል የግብፅ የሲና በረሃ እንዲሁም በምዕራብ በኩል ደግሞ የሜዲትራኒያን ባህር ያዋስኑታል። ይህ ምድር በሰው ልጅ የስልጣኔ ታሪክ ውስጥ ቀደምት እንደሆነ የተመዘገበ ሲሆን የኢያሪኮ ከተማ የምትገኝበት ነው። ከዚያን ጊዜ ጀምሮ በአካባቢው ከነዓኖችና ፍልስጢኖች በመባል የሚታወቁትና ኋላ ላይ ከቀደምት የአካባቢው ሰዎች ጋር የተዋሃዱ የባህር ስደተኞች ይኖሩበታል። ኋላም አካባቢው በሮማውያን በመንጎላውያንና በክርስቲያን መስቀለኞች ተደጋጋሚ ወረራ ደርሶበታል። ከሰባተኛው መቶ ክፍለ ዘመን ጀምሮ ደግሞ አብዛኛው የፍልስጤም ምድር ነዋሪ እስልምናን ተቀብሎ ዘልቋል። እንደ ኤሮፓኑ አቆጣጠር እስከ 1917 የሙስሊም ኸሊፌት አገዛዝ መውደቅ ድረስም የሙስሊም ግዛት አካል ሆኖ ቆይቷል። በዚህ ዓመት ውስጥ የሰፊው እስላማዊ መንግስት መሪና አስተዳደር የነበረው የኦቶማን አገዛዝ ወደቀ። ይህንንም ተከትሎ የእስላማዊ መንግስታት አካል የነበረችው ፍልስጤምን በብሪታንያ የቀኝ አገዛዝ ስር ወደቀች። ብሪታንያም አይሁዶችን በፍልስጤም ምድር በማስፈር የጽዮናውያን ህልውና ለማሳካት ተባባሪ ሆነች። ከሁለተኛው የዓለም ጦርነት በኋላ እንደ አውሮፓን አቆጣጠር በ1948 በፍልስጤም ምድር የብሪታንያ አገዛዝ አበቃ። ብሪታንያ ስትወጣ አካባቢውን በነባር የአረብ ህዝቦችና በስደተኞቹ አይሁዶች መካከል ውዝግብ ይነሳባት ጀመር። ውዝግቡ ሰፍቶ ጦርነቶችም ተካሄዱ። ጽዮናውያን የምዕራቡ ዓለም ሙሉ ድጋፍ ነበራቸው። በመጨረሻም 900 ሺህ የቀደምት የከነዓን የፍልስጤምና እስልምናን ከተቀበሉ በኋላ በአካባቢው ሰፍረው የነበሩት የአረብ ጎሳዎች ከአካባቢው እንዲፈናቀሉ ከተደረገ በኋላ ከ77 በመቶ በላይ በሚሆነው የፍልስጤም መሬት ላይ የጽዮናዊት እስራኤል መንግስት ተመሰረተ። የአይሁዶች መስፋፋት ቀጥሎም በ1967 ዓመተ ምህረት በተካሄደው ጦርነት እስራኤል በዚያን ጊዜ በጎረቤት ሀገር ሲተዳደሩ የነበሩ ተጨማሪ የፍልስጤም ግዛቶችን ተቆጣጠረች። ከዚያን ጊዜ ጀምሮ መላው ፍልስጤምን ለመቆጣጠርና የሶሪያ የሊባኖስና የግብጽ ግዛቶችን ለመንጠቅ እስራኤል ቀጥተኛ የሆነ ወታደራዊ ኃይል ስትጠቀም ቆይታለች። ሆኖም ግን የመስፋፋት ዓላማዋን ተከታታይ የሆነ ህዝባዊና ወታደራዊ መቋቋም ደርሶበታል። በዚህና በመሰል ጉዳዮች አካባቢው ዛሬም ድረስ የዓለም አቀፍ ሚዲያ ትኩረት ስቦ ይገኛል። የፍልስጤም ምድር ስሙን ያገኘው ከክርስቶስ ልደት በፊት ከደቡብ ግሪክ ደሴት ተነስተው ወደዚያው በተሰደዱ የሜዲትራኒያን ባህር ስደተኞች ነበር። ስደተኞቹ የባህር ህዝቦች በመባል ይታወቃሉ። በቀደምት ጥንታዊት የግብፅ ስነ ጽሑፍ ውስጥ ፈለስጢ በመባል የሚታወቁ ሲሆን አሁን ፈለስጢን የሚለውን ስም ያገኘው ን የመጣችው በኋላ ላይ ምናልባት ስሙን ለማጋነን ተብሎ ሊሆን ይችላል ተብሎ ይገመታል። ምድሩ ቀደምት ላይ የከነዓን ምድር በመባል ነበር የሚታወቀው። ኋላ ላይ ግን የአዲሶቹን የባህር ሰዎች የሰፋዮቹን ስም በመውሰድ ፈለስጢን ሊባል ችሏል። በሙሉ ስሞቹ የበርካታ ምዕተ ዓመታት የአካባቢው አገዛዝ ታሪክ ውስጥ ፈለስጢን ቢላደ ሻም ወይንም የሻም ምድር ወይንም ደግሞ ታላቋ ሶሪያ ተብሎ የሚጠራው ግዛት አካል የነበረ ሲሆን በዚያ ጊዜ በነበረው አጠራር ክፍለ ግዛቱ ጁንድ በመባል ይታወቅ ነበረ። የፍልስጤም ክፍለ ግዛትም የዛሬውን የፍልስጤም ግዛት አብዛኛውን ክፍል ያካተተ ነበረ። በተደጋጋሚ ጊዜ አልቁዱስ ወይንም ኢየሩሳሌም ስለሚገኘው አልአቅሳ መስጂድ ሲወሳና በየጊዜውም ስለ እርሱ ተጨባጭ ሁኔታ በዓለም አቀፍ ሚዲያዎች እንሰማለን። ለመሆኑ አልአቅሳና ሙስሊሞችን ምን አገናኛቸው? ለምንስ ስለሱ ይቆረቆራሉ የሚል ጥያቄም ይኖራል ብለን እናስባለን። እነሆ ስለ አላቅሳ ጥቂት ነገሮችን ላስታውሳችሁ ወደድኩኝ። አሁንም በድጋሚ አብራችሁን ቆዩ። የኢስራኤል ሚዕራጅ ታምራት ምድር ለሻቂብላችን ለቢያት ሀገር መስጊዱ አልአቅሳ የቦታና የመስጊድ ስም ብቻ ሳይሆን ከእስልምና ሃይማኖት ጋር የሚያገናኙት በርካታ ቁም ነገሮች አሉ። አላህ ስብሓነሁ ወተዓላ መስጊዱ አልአቅሳና ዙሪያውን የተባረከና የተቀደሰ አካባቢ ብሎታል።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 ከተአምራቶቻችን ልናሳየው አስኬድ ነው። እንሆ እርሱ አላህ ሰሚም ተመልካችም ነው። ሌላው አላቅሳን ከሙስሊሞች የሚያስተሳስረው የኢስራና የሚዕራጅ ምድር መሆኑ ነው። ረሱላችን ሰለላሁ ዐለይሂ ወሰለም ወደ ሰማዩ ዓለም ጉዞ ባደረጉ ጊዜ ከመካ መስጂድ ወደ መስጂድ አልአቅሳ ከዚያም በመነሳት ነበር ወደ ሰማዩ ዓለም የተጓዙ። ነቢዩ ሰለላሁ ዐለይሂ ወሰለም ከመካ ወደ ቤተል መቅደስ መጓዛቸው የቦታውን ታላቅነትና ቅዱስና ያመላክታል። ነቢያችን ሰለላሁ ዐለይሂ ወሰለም በመስጂዱ አልአቅሳ ለነቢያቶች ኢማም ሆነው አሰግደውበታል። የነቢያት አባት የሆኑት ላይ ኢብራሂም ዐለይሂ ሰላቱ ወሰላም ጨምሮ አላቅሳና አካባቢው ብዙ የአላህ ነቢያት የተላኩበት ምድር ነው። እንደ አብዛኞቹ ዑለማዎች ስምምነት መስጂድ አቅሳ ለመጀመሪያ ጊዜ የገነቡት አባታችን አደም አለይሂ ሰላም ሲሆኑ ኋላ ላይ ግን ነቢዩላህ ሱለይማን ኢብኑ ነቢዩላህ ዳዊድ አለይሂ ሰላቱ ወሰለም ግንባታውን በማደስ አጠናከሩት። በምድር ላይ አላህን ለማምለክ ታስቦ የተገነባው የመጀመሪያው መስጊድ መስጂድ አልሐራም ወይንም ካዕባ መሆኑ ይታወቃል። መስጂድ አልአቅሳ በምድር ላይ የተገነባው ሁለተኛው መስጂድ ሲሆን በሱና በካዕባ መካከል የአርባ ዓመት ዕድሜ ብቻ ነው ያለው። አልአቅሳ የመጀመሪያው የሙስሊሞች ቂብላ ነው። ሙስሊሞች ቂብላ ወይንም የሰዋት አቅጣጫ ወደ ካዕባ ወይንም ወደ መካ እንዲሆን ከመደረጉ በፊት ለ16 ወይንም ለ17 ወራት ወደዚያ ዞሮ ይሰገድ ነበረ። ጓዝ ተጭኖና ስንቅ ተቋጥሮ ለጉብኝትም ሆነ ለሶላት ከሚካሄድባቸው ሶስት መስጊዶች ውስጥ አንዱ መስጊድ አላቅሳ ነው። በአላቅሳ ውስጥ የሚሰገደው ሶላት በሌላው መስጊድ ውስጥ ከሚሰገደው በደረጃ በ500 እጥፍ ይበልጣል። በአላቅሳ መስጊድ ውስጥ የሚሰገደውን ሶላት ሊበልጥ የሚችለው በመካ ማለትም በመስጂድ አልሐራም እንዲሁም በመዲና የነቢዩ ሰለላሁ ዐለይሂ ወሰለም መስጊድ ውስጥ የሚሰገዱት ሰላቶች ብቻ ናቸው። አላህ ስብሓነ ወተዓላ ሐቅ ላይ ሆነው ለሚዘልቁ በቤይቱል መቅደስ ጉያ ለሚገኙ ሙስሊሞች ድልን እንደሚሰጣቸው ቃል ገብቷል። በርካታ ሰሓቦችና ትላልቅ ደጋግ ሰዎች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ስለ አላቅሳ ደረጃና ቅድስና ያስተማሩን በመከተል ወደዚያ ሄደዋል፣ ጎብኝተዋል፣ ሰግደውበታልም። አላቅሳ በታሪክ በተለያዩ ገዢዎች ስር በቅብብሎች ከቆየ በኋላ ሙስሊሞች የከፈቱት በኻሊፋው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘመን መሆኑ ነበር። ከዚያ በኋላ በርካታ ሰሐቦች በቤተል መቅደስ በመገኘት ተምረዋል፣ አስተምረዋል። እዚያው ቆይተው ከሞቱት ታላላቅ ሰሐቦች መካከል ዑባዳ ኢብኑ አሳቢት እንዲሁም ሸዳድ ኢብኑ ዐውስ ረዲየላሁ ዐንሁ ይገኙበታል። የተቀበሩትም ከመስጊዱ ቅጥር ግቢ ውጪ በሚገኘው በአብዱራህማን በሚሰኘው ቦታ ላይ ነው አላቅሳን ከጎበኙ ታላቅ ሰሓቦች መካከል ዑመር ኢብኑ አልኸጣብ አቡ ዑበይዳ ኢብኑ አልጀራህ የምእመናን እናት ሶፊያ ሙዓዝ ኢብኑ ጀበል አብደላህ ኢብኑ ዑመር ኻሊድ ኢብኑ አልወሊድ አቡ ዘር አቡ ደርዳ ሰልማን አልፋሪሲ፣ عمرو بن العاص سعيد بن زيد أبو هريرة عبد الله بن عمرو ሌሎችም ይገኙበታል በርካታ ትላልቅ የሙስሊሙ ዓለም ሊቃውንትም ለትምህርትና ለኑሮ ወደዚያው ተጉዘዋል። ታዋቂው ሙፈስር ኢማሙ ሻፊዒና ሌሎቹም ይገኙበታል። ይህ አካባቢ የሰው ልጆች ከሞት በኋላ የሚነዱትና እንዲሰበሰቡ የሚደረጉበት ምድር ነው። አላቅሳና በምስራቅ የአልቁዱስ ከተማን አሂዶች የተቋጠሩት የግማሽ ምዕተ ዓመት ዕድሜን እንኳን አልሞላውም። ይህና የመሳሰለው ጉዳይ ሙስሊሙን እማ ከአላቅሳ ጋር ያገናኘዋል፣ ያስተሳስረዋል። የፍልስጤም ምድር ሆነ በአጠቃላይ ሻም የሚገኘው ሀገር የበርካታ የአላህ ነቢያት መፍለቂያ ነው። አቅሷ የእኛ ናት። ይሁዳ አይገባባትም። ስለዚህ መስጂድ አልአቅሳ የመላው ሙስሊም ንብረት ነው። በምስራቅ፣ በደቡብ፣ በሰሜን፣ በምዕራብ ያሉ ሙስሊሞች ነጭ፣ ጥቁር ሳይሉ ሁሉም የአቅሳ ጉዳይ ይመለከታቸዋል። መስጂድ አልአቅሳ የእኛ ነው። ስለዚህ ሁላችንም ለዚህ መስጊድ መታገል አለብን። ደማችንን ማፍሰስ አለብን። ሕይወታችንንም መስጠት አለብን። መስጊዱ አቅሳን አንሰጥም፣ ምክንያቱም የኛ ነውና። ዛሬ ወርደሽ ቢያይሽ ከወጣሽ ማማ ላይ ፍትህ ስትራቢ ርቆሽ እንደ ሰማይ ውድና የተከበራችሁ የፈንኪም ሬዲዮ አድማጮቻችን በዛሬው የረመዳን ልዩ ዝግጅታችን ስለ ፍልስጤምና ስለ መስጂድ አቅሳ ያቀረብኩላችሁ ፕሮግራም ይህን ይመስላል። ከፕሮግራሙ ትንሽም ቢሆን ቁም ነገር እንደጨበጣችሁ አዳዲስ እውቀቶችንም እንደጨመራችሁ ተስፋ አደርጋለሁ።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 የረመዳን ዝግጅታችን ነው ቀደም ባለው ፕሮግራም ብዙ ነገር እንዳወቃችሁ ብዙ ነገር እንደተጠቀማችሁ እንግዲህ ተስፋ እናደርጋለን አላህ እንግዲህ ሁሉ ሙስሊሞች በአጠቃላይ ባሉበት ቦታ ሁላ አላህ ይጠብቃቸው ከካፊሮች ወረራ ከካፊሮች ጥቃት እንግዲህ ንጃ ያውጣቸው ነው የምንለው። ኢንሻአላህ የዛሬው ፕሮግራማችን ወደ መጠናቀቁ እየሄደ ነው። ከዛ በፊት ግን ወደ ስድስተኛው ዙር የጥያቄና መልስ ውድድር እናመራለን። በቅድሚያ የስድስተኛውን ዙር ክፍል ስድስት የጥያቄና መልስ ውድድር ጥያቄውን አስታውሼ መልሱን ከነገርኳችሁ በኋላ ከዛ በኋላ ደግሞ ወደ መላሾቹ ነጥብ ይሄዳሉ ማለት ነው። አንደኛው ጥያቄ ይል የነበረው የሰብር አይነቶች ስንት ናቸው ነው የሚለው። ይህ እንግዲህ በባለፈው ፕሮግራም ላይ ተላልፎ የነበረ ነው። የሰብር አይነቶች ሶስት ናቸው ማለት ነው። እስቲ ሶስቱ እነማን ናቸው? ሶስቱ አንዱ በላ ሲወርድብህ የምትሰብርበት አንዱ ደግሞ ይሄን ከማስያ ላይ ከመጠንቀቅ ማለት ነው ሰብር የምታደርግበት ነው ሶስተኛ ደግሞ አላህ የወጀበብህን ጣዓ ለመስራት በዛ ላይ ሰብር ማድረግ ነው ስለዚህ ሶስት ያላችሁ ካላችሁ ምን ታገኛላችሁ የሁለተኛው ጥያቄ ይል ነበረው በቁርአን ውስጥ ረጅሙ አያት ወይንም አንቀጽ ስሙ ምን ይባላል ነው የሚለው ይሄ ደግሞ ያው አያቱ ደይን ይባላል ማለት ነው በቀደም ዳዒ አብዱል ሐኪም ነግሮን ነበረ የሶስተኛው ጥያቄ ደግሞ ከአፍሪካ ሀገራት መካከል ትንሹን ሰዓት የምትጾመው ሀገር የት ናት ነው የሚለው እንግዲህ ከአፍሪካ በቀደም ባቀረብኩላችሁ ፕሮግራም ላይ የተጠቀሰ ነው። ሳውዝ አፍሪካ ነች። እንግዲህ ወደ 10 ሰዓት ተኩል አካባቢ በመጾም ከአፍሪካ ውስጥ ትንሹን ሰዓት የሚጾሙት እነሱ ናቸው ማለት ነው። የቦነሱ ጥያቄ ወይም ወደ መዝናኛው ጥያቄ ደግሞ ስንሄድ ይል የነበረው ከእንስሳት ውስጥ ራሱን በራሱ የሚበላ የቱ ነው ይላል። እንግዲህ ከእንስሳት ውስጥ እስኪ ዶክተር ትሞክራለህ ራሱን በራሱ የሚበላ ይሄማ እኔ መቼ አልተዘጋጀበትማ ሳይዘጋጅ አታውቀውም? <laughs> አትሞክርም? አዎ አልሞክርም። ማገላበጥ ይፈልጋል መሰለኝ። አየህ መጽሐፍ ማገላበጥ ይፈልጋል። አዎ አዎ በጣም አየህ። እስቲ መልሱ ልንገራችሁ። ለማንኛውም ከእንስሳቶች ውስጥ በአጠቃላይ ራሱን በራሱ የሚበላ አንድ እንስሳ አለ። እንስሳው ራሱ ስሙ ራሱ ያስታውቃል እኮ ጅብ ሲባል ሰምታችሁ አታውቁም? ጅብ ማለት ያለውን ሁሉ ጠራርጎ የሚበላ ማለት ነው። ራሱን ይበላል ማለት ነው ጅብ። ጅብ አዎ ራሱን ይበላል። ሬሳውን ከሞተ በኋላ ይበላል። አሁን የሰው ልጅ ለምሳሌ የራሱን ሬሳ ይበላል አይበላም። አንበሳም የራሱን ሬሳ አይበላም። እሱ ደግሞ ይበላል። ጅብ ግን አጠቃላይ የሚተወው ነገር የለም። ለዛ ነው ጅብ የተባለው። ጅብም የተባለው ለዛ ነው። እቺ ምድርም ደግሞ የጸዳችው እኮ በጅብ ነው ነው። እኛም በእስልምና ጅብ መሆን አለብን ማለት ነው። ከእስልምና ምንም አናስቀረም። እኛም ኢንሻአላህ እንደዛ ነው እና የቨርሱን ጥያቄ ደግሞ ጅብ ያላችሁ ሙሉ ነጥብ ታገኛላችሁ ማለት ነው። አሁን ወደ ውጤታችን ስመጣ እህታችን አልፊያ ቡሰር ካሁን ቀደም 17 ነጥብ ነበራት። አሁን በአጠቃላይ 20 ነጥብ ይኖራታል። እህታችን ረውዳ ኸዲር ካሁን ቀደም 13 ነጥብ ነበራት። አሁን በአጠቃላይ 15 ነጥብ አላት። እህታችን ረህመት አብዱ ካሁን ቀደም 12 ነጥብ ነበራት። አሁን በአጠቃላይ 15 ነጥብ አላት። ወንድማችን አህመድ አሊ ካሁን ቀደም 17 ነጥብ ነበረው። አሁን በአጠቃላይ 19 ነጥብ ይኖራል። እህታችን ከዝነ ዑመር ካሁን ቀደም 9 ነጥብ ነበራት። አሁን በአጠቃላይ 12 ነጥብ ይኖራታል። እህታችን ሆደን አብዱራህማን ካሁን ቀደም 18 ነጥብ ነበራት። አሁን በአጠቃላይ 20 ነጥብ አላት። እህታችን ነፊሳ ኢድሪስ እንዲሁም ማህቡባ ሹሜ በአሁኑ ዙር አልተሳተፉም። እህታችን ፎዚያ ካሁን ቀደም 18 ነጥብ ነበራት። አሁን በአጠቃላይ 20 አንድ ነጥብ አላት። ምንም ዙሩንም እንግዲህ አሁን በሀያ ነጥብ እየመራች ያለችው እህታችን ፎዚያ ነች። እህታችን ማህዲያ ኸይረዲን ካሁን ቀደም 12 ነጥብ ነበራት። አሁን በአጠቃላይ 14 ነጥብ አላት። እህታችን ሐሊማ አብዲ ካሁን ቀደም 15 ነጥብ ነበራት። አሁን በአጠቃላይ 17 ነጥብ አላት። እህታችን ሐዝና ሀጂ ካሁን ቀደም 13 ነጥብ ነበራት። አሁን በአጠቃላይ 16 ነጥብ አላት። እህታችን ረሂማ ዚይን ካሁን ቀደም 10 ነጥብ ነበራት። አሁን በአጠቃላይ 13 ነጥብ አላት። እህታችን መዲና ኸድር ካሁን ቀደም 14 ነጥብ ነበራት። አሁን በአጠቃላይ 16 ነጥብ አላት። እህታችን ሐምዛ ሳጥቅ ካሁን ቀደም 17 ነጥብ ነበራት። አሁን በአጠቃላይ 19 ነጥብ ይኖራታል። እህታችን ነጃት አብዱሰላም ካሁን ቀደም 10 ነጥብ ነበራት። አሁን በአጠቃላይ 14 ነጥብ ይኖራታል። እህታችን ዘይቱና ሙደሲር ካሁን ቀደም 12 ነጥብ ነበራት። አሁን በአጠቃላይ 15 ነጥብ አላት። እህታችን ፈጅሪያ ሀቢብ ካሁን ቀደም 16 ነጥብ ነበራት። አሁን በአጠቃላይ 18 ነጥብ አላት። ወንድማችን ጀማል ጠይብ ካሁን ቀደም 15 ነጥብ ነበረው። አሁን በአጠቃላይ 17 ነጥብ አለው። እህታችን ለይላ ሙሄ ካሁን ቀደም 13 ነጥብ ነበራት። በአሁኑ ዙር አልተሳተፈችም። እህታችን ሰሚራ ሙዲን እንዲሁም ወንድማችን ፋሩቅ ጂማ በአሁኑ ዙር አልተሳተፉም። ሁለት ደግሞ ከሀገር ውስጥ እንግዲህ ብቸኛ ተሳታፊዎች ወንድማችን አብዱል መጂድ ስርቤላ እንዲሁም ወንድማችን ሃይከል ሸረፍ ናቸው። እንግዲህ ከሀገር ውስጥ ብቸኛ ተሳታፊዎች። ስለዚህ ወንድማችን አብዱል መጂድ ስርቤላ ባለፈው ዙር አልተሳተፈም። ከዛ ቀደም እንግዲህ ስምንት ነጥብ ነበረው። አሁን በአጠቃላይ 12 ነጥብ ይኖራል ማለት ነው። ወንድማችን ሀይከል ሸረፍ ደግሞ ከአሁን ቀደም ስድስት ነጥብ ነበረው። አሁን በአጠቃላይ 10 ነጥብ ይኖራል ማለት ነው። የስድስተኛው ዙር ክፍል ስድስቱ የጥያቄና መልስ ውድድር ነጥባችሁ እንግዲህ ይሄን ይመስላል። ማሻላ እንግዲህ ተሳታፊዎቹ 80 በመቶ ሴቶች ናቸው። በጣም ይገርማል። ምንድነው ሴቶች እንጂ ወንዶች የሉም ማለት ነው? ፈንኪም ላይ የለም እንዴ? እኔ እንጃ እንግዲህ ምናልባት ይኑሩ አይኑሩ ይሄ research ማድረግ ይፈልጋል። ግን ተሳታፊዎችም ብዙ ጊዜ በሁሉ ሚዲያዎች ላይ ካየህ ሴቶች ናቸው። ደግሞ አሁንም ውስጥ ሀገርም ደግሞ አንድ ሁለት ሰው ብቻ ነው የተነገረው። ሁለት ሰው እንጂ ሌላ የለም ማለት ነው። አዎ ምናልባት ሀገር ውስጥ እንደምታውቀው የኔትወርክ ችግርም አለ። ይሄ ሊያስቸግር ይችላል። አዎ መብራትም ስለሌለ ይሄም ችግር አንዱ እንትን ነው። ደግሞ research መሰረት ይፈልጋል። ይሄ ደግሞ በጣም ጥናት በጣም ያስፈልጋል። እኛም አለን ሰዎችም አገር ውስጥም አይጠፋም። ወንዶችም አሉ፣ ሴቶችም አሉ። መሳተፍ አለባቸው ግን ያው እንግዲህ ዶክተር ሱሌማን መልእክት አሳልፎላቸዋል። አሁን በቀጥታ ወደ ስድስተኛው ዙር ክፍል ሰባት የጥያቄና መልስ ውድድር ሄዳለሁ። አንደኛው ጥያቄ የሐረር ከተማ የተመሰረተችው መቼ ነው ይላል። ሁለተኛው ጥያቄ ታላቁ የበድር ጦርነት የተደረገው በስንተኛው የረመዳን ቀን ውስጥ ነበር ይላል። የሶስተኛው ጥያቄ ደግሞ ከሰብር አይነቶች ጋር የተያያዘ ነው። ለምሳሌ እኔ አንድ ቤት ውስጥ ማታ ቁጭ ብዬ ከዛም የሆነች ልጅ ትመጣለች። እሷም ትመጣና ቁጭ እያልን ልታሳስተኝ ትሞክራለች። ከዛ በኋላ እኔ ደግሞ አላህን ፍርቼ ሊከሰት የነበረውን ወንጀል አላህን ፈርቼ ተውኩኝ እና ይሄ አይነት ሰብር ከየትኛው የሚመደብ ነው ነው የሚለው የመጨረሻው ጥያቄ ደግሞ የቦኖሱ ወይንም የመዝናኛው ጥያቄ ደግሞ እንቆቅልሽ ነገር ነው አሳድጎት ነበር በፊት በልጅነቱ አላስገባው አለ አባቱን ከቤቱ ይላል እና ይሄ ምንድን ነው ልድገመው አሳድጎት ነበር በፊት በልጅነቱ አላስገባው አለ አባቱን ከቤቱ የስድስተኛው ዙር ክፍል ሰባት የጥያቄና መልስ ውድድራችን ይህን ይመስላል። አድማጮች እንግዲህ ከአሁን ሰዓት ጀምሮ በዋትስአፕ ለምትከታተሉን የስልክ መስመራችን 0935287664 ነው። በቴሌግራም በኩል ደግሞ ለምታዳምጡን የስልክ ቁጥራችን 09 ነው። ከዛ ውጪ በፌስቡክ እና በ website በኩል ደግሞ የምትከታተሉን አድማጮቻችን በ message በኩል text ታደርጋላችሁ። መልሱን ብቻ እጥር ምጥን አድርጋችሁ በጽሁፍ የምትልኩ መሆኑን እንገልጻለን። የዛሬው ፕሮግራም እንግዲህ ልናበቃ ነው። ኢንሻአላህ እንግዲህ ከዛ በፊት መልእክት አለ። መልእክታችን ደግሞ ምንድነው? ኢንሻአላህ እንግዲህ አላህ ካለ የፈንኪም ሬዲዮ እለተ አርብ ፕሮግራም እና ከዛ በኋላ ያለው ላልተወሰነ ጊዜ ኢንሻአላህ ይቋረጣል ማለት ነው። ይህም እንግዲህ በበጀት ምክንያት ፕሮግራሙ ይቋረጣል። ስለዚህ እለተ አርብ ምናልባት ድንገተኛ አላህ ሳናውቀው ከአርፊ ላይ ዱብ ወደ ስቱዲያችን በጀት ካላደረገ በስተቀር ፕሮግራሙ የማይቀርብ መሆኑን በዚሁ አጋጣሚ እንግዲህ እንገልጻለን ላልተወሰነ ጊዜ። ስለዚህ ኢንሻአላሁ ተዓላ ልትረዱን የምትፈልጉ እህት ወንድሞች ካላችሁ በአድራሻችን በኩል ማናገር ትችላላችሁ። እኛን ካሁን ቀደምም ላረዳችሁ አሁንም ለመርዳት ንያ ያላችሁ በአጠቃላይ ዳዒ አብዱልሐኪም ዱዓ ኢንሻአላህ ያደርግልናል። አላህ ዳዒ ያርገንና ከአሁን በፊት ምንም ዳዒነት የለንም። ኩሉ ሙስሊም ዋጅቡን አለይህ ያን የኩነ ዳዒ ብስሚላህ ሰላቱ ሰላም አላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረበና አቲና ፊ ዱንያ ሐሰና ወፊል አኺረቲ ሐሰና ወቂና ዐዛበ ናር يا حي يا قيوم برحمتك أستغيث أصلح لنا شأننا كله ولا تكلنا إلى أنفسنا طرفة عين اللهم أحسن ختامنا اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداءك أعداء الدين يا رب العالمين اللهم انصر من نصر الدين واجعلنا منهم اللهم اغزل من خزل الدين ولا تجعلنا منهم على ذلك سبحان ربك رب العزة عما يصفون والسلام على المرسلين الحمد لله رب العالمين الله أي أسيانم دكتور سليمان دعاء أرقله بابرنيا نو አላህ እስላም የዓለም ላይ ያለውን እስላሞች አላህ ነስር ይስጠን። አላህ ነስር ይስጠን። ለሱሪያም አላህ የሱሪያ ላይ ያለው በላ አላህ ያንሳልን። ከፍልስጤም ላይ ያለው በላም አላህ ያንሳልን። እንዳለ እስር ቤት ያለው ሙስሊሞችም በጣም የይሁዳ ሴራ ስር በላ እየወረደባቸው ያለው ሙስሊሞች ሁላ አላህ ያንሳልን። አላህ የዲን ነስር አላህ ይስጠን። አላህ ይስጠን። በዚህ በረመዳን ወር አላህ እኛ በጣም በረካ ያላት ወር ነች። አላህ የዲን ነስር አላህ እንዲሰጠን እንመኛለንም። አላህ እንዲሰጠንም አላህ ዱዓ አላህ ዱዓ ተቀባይነት አላህ ይስጠን። አላህ አላህ ይስጠን። አላህ መንሱርና ዲንና ያ ረበል ዓለሚን አላህ መንሱርና ዲንና ያ ረበል ዓለሚን አላህ መንሱርና ዲንና ያ ረበል ዓለሚን ቢያቅስ ረብካ ሰላም አልሙሰሊን አልሐምዱሊላህ ረብል ዓለሚን ይዕዛ ክርም ያላህ ውድና የተከበራችሁ የፈኪም ሬዲዮ አድማጮቻችን የዛሬ የዕለተ ረቡዕን ልዩ የረመዳን ዝግጅታችንን በዚሁ እናበቃለን።